የከበበን we have to fight we have to fight እስከምንሞት fight ማድረግ አለብን ተጋሩ ተነሱ ከጎናችሁ ያለውን ተጋሩ ተነሱ ወዳጅ የለንም ትግራይ በቦምብ ስትደበደብ አዲስ አበባ ላይ እየጨፈሩ ነው ስለዚህ መቃጠል አለባቸው ጎንደር ላይ ጎጃም ላይ እየጨፈሩ ነው ያንዳንዱ መቃጠል አለበት ይሄን እሳት ሁሉም መቅመስ አለበት እንደዛ ነው ምን መሰላችሁ ፈረንጆች የሚሰሙት እናንተ ተጋሩ መልስ ነው የሚሰሙት። መልስ ሲሰጥ ስትሆን ነው የሚሰሙ። አይስማም። አንተም ስትመልስላቸው እንደ ሰው እንደ ሰው ትክክል ይገባሉ። ዳሲት ትክክል ይገባሉ። ይሄ ነው የሚያስፈልገው። የት አባታቸው ኤርፖርት ወላ ሻሸመኔ ወላ ጅኒ ምን መሰለ ኤም sixteen እኔም እንደገባኝ ታውቃለህ አሁን ኢሳያስ ማለት ነው ታውቃለህ፣ ሰላሳ ዓመት ሙሉ የዓለም መንግስቶች አውጥተውታል አይደል? ምንም ግንኙነት የለውም፣ ግን አለ ሰው አባባሌ ገብተሃል ከእንግዲህ ማለት ነው ለዓለም ይሁን ለዲፕሎማሲ ግንኙነት ተብሎ ዋጋ መከፈል የሚበቃበት ሰዓት ላይ ነው ያለ ነው አሁን። ገባህ አባባሌ? ምክንያቱም ህዝባችን ከበቂ በላይ ነው የተጎዳው። ከእሱም አልፎ ደግሞ አሁን መቀሌን እየደበደባት ነው እና አሁን ኢነፍ ዝነፍ የምንልበት ሰዓት ላይ ያለ ነው። ተጋሩ ተጋሮች ኢትዮጵያ የምትባል አገር ለእኛ ጠላት እንደሆነች እወቁ። ማንም አብሮን እንደማይቆም እዩት። ከሞትክ በኋላ ቢደርስልህ ምንም ጥቅም የለውም። ስለዚህ አሁን ማድረግ ያለብን ምንድን ነው? ያ የለም shooting I'm telling you ማንም አይደርስልህ። አይተናል። ዙሪያ ሙሉ ትግራይ በጠላት ተከባ። አንድ ወጥቶ የተናገረ ለትግራይ ህዝብ የጮኸ እኔ አላየሁም። ህዝባችን የሁሉ መከራ ሲደርስበት እና አሁን ምንድነው መደረግ ያለበት? ጥላቶቻችን አውቀን TPLF አይነት እርምጃ መውሰድ አለበት። አብይ የወሰደው አይነት እርምጃ አማራ ክልል ላይ መወሰድ አለበት። በቃ አሁን ወደ ትዊተር ሄደን እንለጥፍ እንለጥፍና ሁሉ ነገር ምን መሰለሽ ዋደይኒ ምንድነው የሚያስፈልገው አሁን እነሱ ፈረንጆቹ የራሳቸውን ባህር ዳርን ይሄ የአራም ሀገራቸውን ድራሽ ማጥፋት ነው። ድራሽ ደሴም እነሱ ይሄ ይቺን ሀገር አይደለም እንደ ድራሽ እነሱንም ድራሽ ማድረግ ነው። እንደዛ ነው የሚያስፈልገው። እንደዛ ነው እንጂ no no no no ህዝብ ህዝብ እዛ የሚሞተው ህዝብ አይደለም። ኤርፖርት ጅኒ አይደለም መልቀቅ። እነሱም ከዛ ትክክል ይገባሉ ያቆማሉ እንጂ ኤርፖርት ምናምን አይደለም። እነሱ እንደሚያደርጉት ማድረግ ነው። የኛም ህዝብ ብዙሕ የሚሞተው ህዝቢ ህዝብ ነው ዝነበረላ ማእኸል ከተማ እነዛም መቐለን እኮ ትካላት ልምዓታን ዳስ ይሄ ነው ሎሚ የሚያስፈልገው 19 ቁሻሻ አማራ ቢሞት ምንድን ነው 13 ዓመተ ምህረት አንድ ቁሻሻ አማራ ቫይረስ ቢሞት አማራ የሚባል ነገር ተመሳሳሊ የለም ትማሊ ሌባ እውን ሁሉ ብዙሓት ማል- ከባብታት መቐለ ብነፋሪት ደብዲቦም እዮም ብመሰረት እዚ ፋሽስታውያን ኣብዪ ኣሕመድን ኢሳያስ ኣፈወርቅን ኣብ ልዕሊ ንጹሃን ዜጋታትን መሰረተ ልምዓትን ብነፈርትን ከቢድ ብረትን ዘብፅሕዎ ዘሎ ጭካነ ዝተመልኦ ኣረመንያዊ ጨፍጫፍ ማሕበረሰብ ዓለም ሓዊስካም ኩሉ ንጹህ ሕሊና ዘለዎ ሕድሕድ ሰብ ክኹንኖም ብሄራዊ ክልላዊ መንግስቲ ትግራይ ገሊጸሎም እዞም ፋሽስታውያን ኣብ ልዕሊ ህዝቢ ትግራይ ንዘብፅሕዎ ዘለው ሰብኣዊ ጨፍጫፍን ቁሳዊ ዕንወትን ንኩሉ ኣረመንያዊ ግፍዕታቶምን ተመጣጣኒ ስጉምቲ ከም ዝወስድ ጸላእን ፈታውን ክርዳእ ከም ዘለዎ ድማ ብሄራዊ ክልላዊ መንግስቲ ትግራይ ኣፍሊጦሎም ቢሮ ርክብ ህዝብን መንግስትን ክልል ትግራይ 19 ሕዳር 2013 መቐለም okay። እኔ እኮ የእኔ ብቻ መስሎኝ ነው ደሞዋ ዩ በጣም የሚገርም ነገር ነው ይሄ ከእንግዲህ ትግስት አርጉ ምና የሚባልበት ባይወይ በቃ አልቋል እሱ እንድታውቁት TPLF አሁን ያላቸው አለ የሚባለው መሳሪያ ሙሉ ማርከፍከፍ ነው ያለባቸው specially ደግሞ እዛ ክልል ሶስት ላይ እነሱ ናቸው እኛ ጠላት እነሱ ናቸው ትግራይ ሊዮጋ ከመጣ ጋር ሁሉ ተስማምተው የሚወጉ ready ሆነ ይህን ሁላ አመት አይገርምም እንትን ላይ media house ላይ ስታወራ ማለት ነው ከሱዳን እታ ሲያወሯት ምን እንዳለች ታውቃለች ደሞ አብራኝ ትኖር የነበረች አለች አማራ ጎረቤት የነበረች የምጠቁመው አለች ፋኖ ሲገቡ እዛ ቦታ ላይ እሷ ነበረች የምጠቁመው የሀ የትግራዊ ቤት ነው ይሀ እንደዚህ ናቸው እያለች ጅን እንግዲህ ሴትዮ አብራት ኖራ ጎረቤቷ ሆና ልክ ሲመጡ የአማራ ታጣቂዎች እየጠቆመች ተጋሩን ያስገደለቻቸው ማለት ነው። ከነዚህ ጥሩ ነገር አይወጣም። ከነዚህ ጥሩ ነገር አይወጣም። እነዚህ ታሪካዊ የትግራይ ጠላቶች ናቸው። TPLF አሁን civilian አልጎዳም ብሎ ወደኋላ የሚለውን ነገር ማቆም አለበት። መቀሌ ላይ የደረሰው ሌላ city ላይ መድረስ አለበት። የተጋሩ እናት እያለቀሱት ተጋሮች እያለቀሱ ሌላው እናት በሰላም አይተኛም። ይሄ እንድታውቁት፣ ይሄ የማይሆን ነገር ነው። ኢትዮጵያ መጥፊያዋ ደርሷል ማለት ነው። አሁን ይሄ እንደዚህ ከተጀመረ እርምጃ ሲወሰድ ያህም የተጎዳው ኃይል ሲወስድ እቺ ሀገር ጠፋች እንደተመኛችሁት ማለት ነው። የምትፈልጉት ይሄን አልነበር? አገር እንድጠፋ ወደ መጥፊያዋ ሄዳለች። እንግዲህ እንኳን ደስ አላችሁ። እውነት ድምፅ የሉ ተቆራረጠ። እውነት ተቃጠልኩኝ እኔ ማመን ያቃተኛ ያቃተኝ። እውነት በጣም ተቃጠልኩኝ። እውነት ምን happen ያደርጋል መሰለኝ። አይዞኝ አሁን የመንን እና ሶሪያን እኮ ሁለት ስድስት ዓመት ነው የደበደቡት። በመደብደብ እኮ የሚፈልጉትን ነገር ማግኘት አይችሉም። ግን አሁን የቲፒኤልኤፍ እርምጃ ዛሬ ማታ ታየዋለሽ። ትግላችንን ቀይረናል አሁን ምንም በትዕግስት ነው የምጠብቁት። በቃ ትዕግስት ማድረግ ትልቁ ነገር። ደብድበው ምንም የሚፈጥሩት የለም። ሁለታችንም ወደ ድህነት ካልሄድን የሰራነውን እንደ አዲስ ለመስራት ካልሆነ ወይ ወደ ድህነት ለመሄድ ካልሆነ በስተቀር እኛም አሁን አጸፋውን እንመልሳለን። አብረሽ እዛው ስትንደፋደፊ ድሃ ሆነሽ ትኖሪያለሽ። አለቀ። ይህን ነው የሚፈልግ። ይሁና ሳሚ ይሁን። ትግራይ ብቻ ተደብድባ ሌላውን ማጠጣ አይባልም። አንድ አይነት ምላሽ መሰጠትም አለበት። አዎ አዎ ከዚህ በኋላ እኮ you will see tonight ምን እንደሚያደርጉ ምክንያቱም so far ድሮ ጀምሮ ትግል ላይ ያሉ በአለም አቀፍ ህግ የሚሄዱ ሰዎች ናቸው ሬላ fighter ሆነው ማለት ነው ያ ግን ምን መሰለ ሳሚ የተረዳሁት ነገር ምዶ ታውቃለህ ይሄ የዓለም የዓለም መንግስት የሚባለው ከአሸናፊ ጋር ነው የሚሆነው እኔ እንደተረዳሁት ከሆነ ምንም ለተጎዳ አይደርስም እሱ ጋር አይደለም ያለው ዓለም እኮ ከሱ ጋር አይደለም ያለው። ኦንሊ ቲንግ እነዚህ ሪፐብሊካኖቹ የ United Nation ላይ የሚያዙት የሚፈልጡት፣ የሚቆርጡት እነሱ ስለሆነ ስልጣን ስላላስረከቡ ስለሆነ ነው። ያቺን ሀምሳ ቀን ለመጠቀም ነው አሁን ይቺን ሩጫ። ከዛ ቀን በኋላ ግን ዲሞክራቶቹ ሲመጡ ይሄ ሰውዬ እኮ already committed ሆኗል። crime war crime committed ዩሮፒያን እንትኖች በደንብ አቅርበውታል። United Nation ም የአስር የሆኑ መሰፈ ስለዚህ የትም የትም አባቱ አይሄድም። ገብቶሻል? ሰዎቹንም ቢይዝ መቀሌ ቢገባ መቀሌም ቢደበድብ ምናምን አይቀርለትም። ያው እሱ እንደ መጫወቻ ክብ የሰሩት እነ ብርሃኑ ነጋ ምናምን ለዛ ነው። እና አይዞሽ፣ ምንም ችግር የለው፣ ተረጋጊ። ያ የሚያናደው እኮ ብሎ ታውቃለህ፣ ሰላም የነበረውን ህዝብ መበጥበጣቸው እኮ ነው እነዚህ እርኩሶች። በሰላም እየሰበረው ህዝባችንን አጎሳቆሉብን። እሱ ደግሞ ሳያንሳቸው ከተማ ለከተማ ደግሞ ይደበድባሉ እየዞሩ። ምን አይነት ጥላቻ ነው ይሄ ግን? my God በጣም ያሳዝናል። ሪሚዬ በጣም የሚያሞና የሚያሳዝነው እንደሆነ ታውቂያለሽ፣ ትግራዋይን ማዳከም ነው የተያዘው። አሁን ሽሬ ላይ የሆነ ነገር ነበረ፣ ስሙ ጠፋብኝ። አድዋ ላይ የነበረው ብረት ፋብሪካና አልመዳ ጨርቃ ጨርቅ ሙሉ በሙሉ ወድመዋል፣ ዘርፈውታል። ሙሉ በሙሉ ኤርትራያኖች አድግራት መድኃኒት ፋብሪካው ሙሉ በሙሉ አክሱም ላይ ምንድን የሆነ ነገር እና እየተያያዙት ምን መሰለች ትግራይን ማዳከም ነው። እኔ በጣም የሚገርመኝ ያለው መከላከያ ሰራዊት በተኛበት ተገደለ ሲሉን በግልጽ እኮ የተቀመጠ ነገር አለ። የሰሜን እዝ November four ላይ አጀንዳ ተሰጥቶት መቀሌ ውስጥ ያሉትን ሰዎች በሙሉ ትግራይ እንዲቆጣጠርና ትግራይ ልዩ ኃይልን ለመደምሰስ ፕላን ተሰጥቶት ነበረ። ይሄ ደረሳቸው። ምንድን ነበር ማድረግ የሚገባቸው? ሰሜን እዝን እንዳያደርግ ነግረውታል። ችግር እንደሌለባቸው ከእዙ ጋር ችግር እንደሌለባቸው ተናግረዋል። እዙ ባልተመረጠ መንግስት መታዘዝ የለበትም። እዙም ችግር አለበት፣ መስማትም የለባቸውም። ግን እዙ ራሱ ለሁለት ነው ለሶስት ተከፍሎ ነበር። የሚታኮሱም ነበሩ ከነሱ ጋር ሆኖ ደግሞ ከእዙም ጋር ደግሞ የሚታኮሱ ነበሩ። እርስ በርስ እኮ ነው መከላከያ ውስጥ የነበረው እንትኑ ጠቡ እና አሁን የኢትዮጵያ ህዝብ ምንድን ነው brainwashed ያደረጉት መከላከያ በቢጃማ imagine እኔ እንደው የዓለም የ military expert የሆነ ሰው ይሄን ቢሰማ ምን ያህል ሊስቅ እንደሚችል በቢጃማ ተኝቶ የነበረን መከላከያ ወታደር በቢጃማ በየትኛው አለም ነው የሚተኛው? ሲጀምሮ በመከላከያ አይተኛም። በምንባለው ቢጃማ ይገርማል። እኔ በጣም አንዳንድ ጊዜ የሚገርምሽ እኮ አብይ እኮ እውነት ትክክለኛ አንድ የተናገረው ነገር አለ። መቼም ልረሳለትም አልችለው። የኢትዮጵያ ህዝብ short memory ነው ብለል በቃ አውቆታል። ብለህ ብቻ አንድ ነገር ትሰጠዋለህ። መከላከያ የመከላከያ የኢትዮጵያ ህዝብ ስለ ኢትዮጵያ መከላከያ የሚያውቀው ጉዳይ አልነበረም፣ አውቆም አያውቅም። እነዚህ እያፈነደዱ ጀበና የሚሰብሩትን ሲያላግጥባቸው የነበረው የኢትዮጵያ ህዝብ ነው። ሲያሾፍብ የኮመንት በተለይ የፉገር አይነት የወጣባቸው ልነግርሽ አልችልም። ዛሬ ግን መከላከያ ይልሻል። ትናንትና የነበረው መከላከያ ነው ዛሬ ያለው መከላከያው እንደዛ ነው ያለው። አንዳንድ ጄኔራሎች ተቀይሮ ሊሆን ይችላል። ይሄ መከላከያ ፈርሶ መሰራት አለበት ሲባል የነበር ሲሉ የነበሩ ሰዎች ሀያ አመት ሀገር ሲጠብቅ ይሉሻል። ሀያ አመት ሀገር ሲጠብቅ የነበረውን ይፍረስ እኮ ብለውሻል። ይፍረስ መከላከያው ባይዝድ ነው መፍረስ አለበት። ዛሬ ደግሞ ሀያ አመት ሲጠብቅ የነበረው መከላከያ መጥቶብኝ እንዴት አብል ነው ደብል እኔ እንደዚህ አይነት ህዝብ ለመሰለኝ ተጋሩ ናቸው አገባ ተጋሩ ስለነበሩበት የኢትዮጵያ ያልነበረ መከላከያ አሁን ግን እነሱ ስለሌሉ ሆኖ እኮ ነው መሆኑ ነው እንግዲህ እነሱ ስለሌሉ ገባ መቀበላቸው ነው ምን ሆነ ምን አለ መሰልሽ እኔ ቆንጆ መቀሌውን እየተመታች ነው ያለችው እርግጠኛ ነኝ የነጥለው ደብረ ጽዮንን ወይ ጌታቸውን አይደለም የሚመቱት ህዝቡን ነው የሚያቆሳቅሉት አምስት መቶ ሺህ ህዝብ አብይ ብሏል የጠፋው ጠፍቶ የሞተው ሞቶ እንትን ማለት አለብን ብሏል። ገብሻል? መሰቦ ሲሚንቶ ተቃጠለ። ሚኪኪ አይገርምም? ሌላ ምንድን ነው አላማቸው? ከመሰቦ ስምንት ኪሎ ሜትር ያለ ነው ብለው ነበረ። ያጠፉ ይጠፋች ሙሉ እኮ ትግራይ እኮ አጠፋዋል ያጠፋት እኮ ነው በቃ like city ያችን እኮ ነው ሚኪኪ መቀሌ። oh my God መቀሌን ከጠፉ ሌላ ምን አለ? መሰቦ ሚኪ፣ እነሱ ያጥፉት፣ ግን አንድ አይነት እርምጃ መወሰድ አለበት። ገባ መቀሌ ብቻ city ነዳ፣ ሌላው city በሰላም ግን አይተኛም። ይሄ ማይሆን ነገር ነው እንዴ! እስከ መቼ ነው? ገብቶሃል? አንተ ብቻ ተጎጂ የምትሆን ነው። አላውቅም፣ ግን ምን መሰለሽ አስረግጬ የምነግርሽ በዚህ አጋጣሚ እነሱ የሚፈልጉት መሰለሽ እስከ January first ድረስ ባለው ትራምፕ ከመውጣቱ በፊት ማድረግ any በቃ ማንኛውም ኮስ ሰውም ይሁን ምንም ይሁን የፈጀውን ፈጅቶ ትግራይ ውስጥ የራሳቸው መንግስት ማስቀመጥ ነው። ምክንያቱም ከዛ በኋላ ለእነሱ በሚፈልጉት መንገድ ቀላል ነው የሚሆንላቸው። ምን ሚኪኪ ምን እንደገረመኝ ታውቃለህ? ግን ሀያ ሰባት አመት ሙሉ መቀሌ city ኒውዮርክ አስመሰላችኋት፣ መቀሌ እንደዚህ አይነት ፋብሪካ አለ እያሉ ታውቃለህ እንዳበዱ አይደል? አሁን አየህ በቃ ይሄን አፖርቹኒቲ ሲያገኙ አጋዩት ሙሉ yeah ምን ምን ታደርጊዋለሽ? በቃ ይሄ እኮ ነው የሚፈለገው። ትግራይን ትግራዋይን እኮ ማጥፋት እኮ ነው የሚፈለገው። by the way የመጀመሪያ እቅዱ ምን እንደሆነ ታውቂያለሽ? ትግራዋይን ወደ ሶስት ቦታ መሰነጣጠቅ ነው። በዚህ በከመቀሌ ጀምሮ እያደረስ ያለውን ወደ ታች ወደ ወሎ ምናምን መቀላቀል፣ በዛ በላይ ሽሬ እና እስከ እንትን ያለውን ወደ አማራ አክሱም አድዋ ሽሬ አክሱም አድዋን አድግራትን ደግሞ ወደ ኤርትራ ኤርትራ ከዛ በኋላ ትግራይ የሚባል ነገር ይጠፋል። ኢሳያስ እኮ ትልቁ እኮ ፕላኑ እሱ ነው። ኢትዮጵያ መምራት ካለብን የሚለው ቃሉ እኮ ይሄ ነው። ትግራዋይን ካላንበረከክን ኢትዮጵያ ምክንያቱም ኦሮሞ ለነሱ ወዳው ገብስ ነው። ይሄ ደግሞ እውነት ነው። ኦሮሞ ማንበርከክ እጅግ በጣም simple መሆኑን በደንብ አይተነዋል። በደንብ ቀላል it's so easy ምክንያቱም ስሚ ጃዋርን ጃዋርን የመሰለ ጀግና ታስሮ በእርግጥ ተይዘዋል፣ ያልፈርድባቸው ግን ተይዘውም ሚኪዬ በእናትህ በባዶ ሜዳ ሲጭ ሲያብዱ እንዳልነበረ አሁን ምን ምን አስቀመጣቸው? አሁን ነበር እኮ ማበድ የነበረባቸው። ለዚያም ጀግኖች ቢሆኑ አሁን ነበር ጀግኖች ቢሆኑ አሁን ነበር ማሳየት የነበረባቸው። የዛን ጊዜ ግን አየሽ ምን አለ መሰለሽ እና አብይም ምንለማም ከጎናቸው ሆኖ ሲስለ ምንድን feedback ስለሚወስደ ስለነበረ ሰርተውታል። ዛሬ የት አሉ? የት አሉ? የሉ እና ለማንኛውም በጣም የሚያሳዝን የሚያም ነገር ነው። እግዚአብሔር እንግዲህ በጣም anyways ምንም ማድረግ አይቻልም እንግዲህ ሚኪ ህዝባችን ህዝባችን አይጎዳ እንጂ እኛ ኮ ትግራይን መስራት እኮ አያቅተንም ነው። ከ ash ከአፈር መልሰን እንገነባታለን። ለመስራት ለመስራቱ ንብረት ነው፣ ግን ሰው አይጎዳ ነው እንጂ ንብረቱ ነው፣ መልሶ የሚሰራ ነገር ነው። እኛ ደግሞ <laughs> እኛ ደግሞ ለልማት አንደኞች ነን። ይሰራል። መሰቦ እኮ በሶስት አመት የተሰራ ስራ እኮ ነው። በሶስት አመት ውስጥ ያው focus እና ትኩረት ሳይደረግበት ምን ከአሁን በኋላ ትግራይ ውስጥ ነገርኩሽ፣ ትግራይ ውስጥ ቅድም እኮ አልሰማሽኝም? እያየን ያለው ከአሁን በኋላ ዓለም እጆቿን ወደ ኢትዮጵያ ትዘረጋለች ከእግዚአብሔር በታች። ይሄንን mark my word ችግር የለውም። እነሱ የሚፈልጉት ምንድን ነው? በዚች በዚች ወር ውስጥ በሰማይም ወጣው በምንም በምንም ብለው ምን ብለው ህገ መንግስቱ ማፍረስ ይፈልጋሉ። ትግራይን ማፍረስ ግን ሚኪኪ ይሄ ሁሉ ነገር happen እያደረገ ግን ለምንድን ነው action ያልወሰዱት? አለም እያየ ከሆነ እኔ የገባኝ። ለምን ዝም አይሉ? ከዚህ በላይ እስከሚጠፋ ሙሉ ህዝብ genocide የተደረገ ነው እየተባሉ ህዝብ እየታረደ አውሮፓ ብቻ ነው በአሁኑ ሰዓት አውሮፓ ብቻ ነው የሚታገል ያለው። አሜሪካ ኤምባሲ ሰምተሽ ታቂ ሰምተሻል? አሜሪካ ኤምባሲ ታስታውሻለች? ከዚህ በፊት ዋሽንግተን ዲሲ ሀያ አራት ሰዓት እየወጡ ሲጮሁ ምን አይነት መግለጫ ይሰጥ እንደነበር ዜጎቹን ወደ ኦሮሚያ እንዳትሄዱ ወደ አማራ ክልል እንዳትሄዱ ምናምን እያለ እንትን ሲል የኢትዮጵያ መንግስት ህዝብ መስማት አለበት ምናምን እያለ ሲል ታስታውሻለሽ? yeah አሁን ምንም ነገር የለም። አብይ እኮ በድፍረት ማንንም እንዳይገባብን yeah አስበው እንግዲህ በ confidence ነው የሰው የተማመነው ነገር አለ። ምንም እንደማያደርጉት አውቋል። yeah ግብጽ እስራኤልን አሜሪካንን፣ ዩናይትድ አረብን፣ ሳውዲ አረቢያን፣ ሱማሌን ከጎረቤት ይዟል። ሱዳን አዶንት ቲንክ ሶ አይመስለኝም። ሱዳኖች ከሱ ጋር አይመስሉኝም። ምክንያቱም እንደዚህ የተጨመላለቀ ነገር ውስጥ ይገባሉ ብዬ አላስብም። ምንም አይነት ነገር የሰማን ያየነው ነገር የለም ይዟል። ስለዚህ እስራኤል በአቅሟ ከሱ ጋር ነች። ይገርማል ግን እስራኤል ራሱ እዚህ ጋር ግን አንድ ትልቅ ነገር ማየት ያለብን የእስራኤል የደህንነት ዋና ሀላፊ ምክትል ዋና ኃላፊው ማን ነው? ማን ነው? የጎንደር ስደተኛ ነው። ጎንደሬ ነው። እስራኤል ውስጥ በስደት ሄዶ ከልጅነቱ ዛድጎ አድጎ እንትን ያለ ነው። የደህንነት ዋናው የደህንነት ምክትል ኃላፊ ምክትል ማለት ነው። በኃይለኛ በእስራኤል እንትኖች ታጅቦ የሚሄድ ምንድን ነው የሚያሳይሽ? yeah ገብቶሻል አባባሌ? yeah ሌላ ደግሞ ዶክተር ቴድሮስ ከማን ጋር ተጋጅቷል? ከትራምፕ ጋር ተጋጅቷል ዩ ለምንድን ነው ትልቆቹ ላነሳልሽ የፈለግኩት እያ ዓለም በፖለቲካ የተሳሰረች ነች። አፍሪካ ሀምሳ ምናምን አገር ዝምታውን የመረጠው የተወሰኑ ሀገሮች ናቸው እንትን ያሉት። የአፍሪካ መዲና መቀመጫ የሆነች ኢትዮጵያ ከዛ ጋር የተያያዘ ነው ብለ ነው። እኔ ደግሞ በሌላ መልኩ ነው ማየው። ምን አለ መሰል እነዚህ ሪፐብሊካኖቹ ፖምፕ የሚባለው ማለት ነው የውጭ የ US secretary እንትኑ ማለት ነው የ evangelical ተከታዮች ናቸው። ትራምፕ መጨረሻ ላይ Bible ይዞ ሲወጣ ምናምን አይተከዋል አይደል? እና ይሄ ሰውዬ በዛ መልኩ ገብቶባቸዋል። ኢትዮጵያ ውስጥ ትዌንቲ percent ቱ evangelical የፕሮቴስታንት እምነት ተከታዮች ናቸው። ቀላል ነው ኢትዮጵያ ውስጥ ይህን ሃይማኖት ማስፋፋት የሚል እንትን አላቸው እና ሰሜኑን እርስ በርስ ካጋጨው ኤርትራን የአማራ ክልልንና ትግራይን ካጋጨ ዋናው የኦርቶዶክስ የሚባለው ሃይማኖት እንትን የሚመጣው ከዛ ነው። ሌላው ለነሱ easy ነው፣ ገብቷል። በቀላሉ የምትሸውደው people ነው። ሃይማኖቱንም ለማስፋፋት ይፈልጋሉ እነዚህ ሰዎች፣ ገብቷል። ሰዎቹ ጸሎት ተደርጎለት ትራምፕ እኮ እስካሁን አትወርድም የሚሉት የ church member ነው፣ ታሸንፋለህ አይዞህ የሚሉት እና ይሄ ሰውዬ ፖምፔዮ የሚሉት የ CIA ም ዳይሬክተር የነበረ ነው። አሁን እነሱ ለመውረድ ስልሳ ቀን ነው ምናምን ነው የሚቀራቸው። I think January ምናምን ነው የሚያስረክቡት አይደል? Uh, ዲሞክራቶቹ ከመጡ ይህ ሰውዬ ዋጋ የለው። ምክንያቱም ከአሁኑ uh, ባይደን የመረጣቸው ካቢኔዎቹ ሀርድ ታይም እየሰጡት ነው። በትዊተር ካየ ምናልባት የሱዛን ራይስ እንትንን የምትከተል ከሆነ እሷ ብዙ መናገር ስለማትችል በእጇ ምናምን sign ኦች እየሰጡ ነው ያሉት። ገብቷል እና ከዛ ጋር የተያዘ ነው። ምክንያቱም የግብፅን እንትን ለማሟላት ይፈልጋሉ፣ ግብፅ የምጠይቀውን ነገር ግብፅ ደግሞ I think ሰውየው አሳምኗቸዋል በብዙ መልኩ። ያው ታቋለ ለስላሴ ነገር ነው። እኔ እኮ እነሱ ናቸው እንጂ የጀመሩት እኔ ሳላደርግም እነሱ ነው ህዝቡን የሚያነሳሱት አይነት ነገር ይላል ሰውየው። ደግሞ የግብፅ አጋዥ ናት ከአረብ ሀገሮች ለእስራኤል ወግና የምታግዘው ግብፅ ነች። የግብፅ መሳካት ለእስራኤልም ተፈልጓለች። በሌላ መልኩ አይደለም፣ ሰውየው ጎንደር ምናምን ስለሆነ አይደለም። እነሱ ራሳቸው ራሱን የቻለ የዓለም አቀፍ እንትን አላቸው። ስለዚህ ሁሉም አድቫንቴጁ ነው ገብቷል። ግን ዲሞክራቶቹ ከመጡ አሁን እኮ ዲሞክራቶቹ signs ስላሳዩ ነው United Nation ም የተንቀሳቀሰው ዩኒየን ስለዚህ እነዚህ ሰዎች ያው መቅረቡ እኮ አይቀርም። ከጦርነቱ በኋላ ወደ ፍርድ መምጣቱ አይቀርም። ምክንያቱም ዩኤስ ኮሚቴ ኦልሬዲ ገብቶበታል እንዴ። በዓለም አቀፍ እኮ የመጀመሪያው መሪ እኮ ነው የ Red Cross corridor አልሰጥም ያለ እና ሶሪያ እንኳን ያ ሁሉ ጦርነት እያለ ቀይ መስቀል ገብቶ ይወጣ ነበር። ገባ። ይሄ ራሱ ለአንድ ህዝብ <coughs> ቃል ገብተህ እጠብቃለሁ ላልከው ህጻናት፣ እናቶች፣ አባቶች መድኃኒት፣ ውሃ፣ ምግብ አቅርቦት አልሰጥም ማለት የራሱ genocide ነው እና ያው የቀን ጉዳይ ነው። ምንም እንትን ማለት አያስፈልግም። ያው tonight ብድራቸውን ይመልሳሉ ብዬ ይጠብቃሉ ምክንያቱም so far እነሱ የሚሄዱት የዓለም አቀፍን ህግ እየጠበቁ ነው። አን ከዚህ በኋላ admin የለም እንዴ? ምን ነው ወንድሜ? ቶ ዝም ብሎ ቅሞ ነው። ሪምዬ ከየት አግኝተሹ ነው መሰቡ ተመታ ያልሽኝ? አሁን ቅድም ወደ ስድስት ሰዓት አካባቢ ላይ ከመሰቦ ስምንት ኪሎ ሜትር ርቀት ላይ ነን ምናምናምን የሚል አይቼ ነበረ እንደነበሩ አይመቱትም ማለት አትችልም። ይመቱታል። no አይ ሳይሆን እንደው እርግጠኛ ለመሆን ዝም ብዬ начинать. ገብቷል። ያ አይ ነው አይ ነው ማለት ይኸውልህ መቀሌን ሊመቱ የሚችሉበት ሁለት ነገር ነው ያለው ህዝቡን ለማደናበር እና ህዝቡ እንዲጠቁማቸው uh, መግቢያ ለማግኘት ነው። ሌላ ምንም አይደለም። uh, ቢገቡም ግን ቢገቡም እርግጠኛ ሆኜ ቢገቡም አንዳችም የቲፒኤልኤፍ እንትን ማግኘት አይችሉም። ተራውን ህዝብ ይዘውት ሊወጡ ይችላሉ። ምናልባት እንደው ምናልባት ከዛ በኋላ ግን እርግጠኛ ሆኝ መናገር የምችለው እግረኛ ውጊያ ከተከፈተ ግን ሽምጥ ውጊያ እያንዳንዷ እንደ ቆሎ ተለቅማ ነው የምታልቀው። እያንዳንዷ ሚኪኪ ብራዘር ገብተው ይወጣሉ ነው ያልከው? እንዴት ይወጣሉ? ለምንድን ነው የሚወጣው? ማለት ሌላ መስተዳደር እንትን ብለው መስርተው ሁሉ ጥፋ ከዚህ ቆሻሻ ቆሻሻ ልጅ እውነትህን ነው። መተህ እንግዲህ ይህን <clears throat> አርባ ክንድ ፎጣ ምላስህን ፎጣ አይደለ ፎጣ ለባሽ ፎጣ ምላስህን ለቀቅብን። ችግሩ አንተ ጋር አይደለም ያለው እኛ ጋር ያለው ችግሩ። ጥሩ ቁርስና ምሳ ተልኮላችሁ ቢሉ ኖሮ ጥጋባችሁ ይተነፍስ ነበረ። አንድ ሁለት ጊዜ እኮ በደንብ አድርገው በደንብ አድርገው ቢያቀምሱልን ኖሮ ስነ ስርዓት እንከባበር ነበረ። ብቻ ለማንኛውም የጊዜ ጉዳይ ነው። እንታኸገብር እዩ መቐለ ከይዱ ኢሉስ ምገረሞ ማለት እዩ ምክንያቱ ነዚ ህዝቢ ዘስደኑ ነገር እዩ ብሓቂ ግን ወላ ሓንቲ ድገብሩ ከዓ የብሎምን ምክንያቱ ኣምላኽ ምስ ውፅእ ህዝቢ እዩ ዝነብር ኣብ ሓቂ ዝነብር ህዝቢ እዚ ህዝባዊ ኩናት ተስ- ህዝባዊ ኩናት ተሳዒሩ ይሰዓርኒ ኩሉ ግዜ ህዝባዊ ኩናት እዩ ዝለዓል ደሉ ስለዚ ኣጆኹም ኣብ ጎኒ ህዝቢ ትግራይ ደው ክንብል ኣለና ኣነ ከም ኤርትራዊ መጠን ብጣዕሚ ድስማዓኒ ለይቲ ኣይንድቅስኒ ተስፋ ገብር ማለት እዩ እዚ እዚ እዚ ስርዓት እንዳደከሙን አብረን እንነሳለን። እነሱም ሲሰሩ እኛም መስራት እንጀምራለን። አለቀ። ዋናው እሱ ነው። እነሱም መስራት መስራት አለባቸው። ምን ነው እጃቸው ተጣጥ የእነሱ እጅ ዝም ካላለ እኛም ዝም ማለት የለብንም። አብረን ነው የምንጠፋው እኮ። እሱ ነው ማሳየት ነው። ቱ ናይት አንዱን ከተማ ማብራት ነው። በደንብ አድርጎ ታዲያ እንዳለ እንዳለ ያኔ ነው የሰውነ የሰውነ ምን ነው ህመም የሚሰማው የሚሰማቸው እነሱ ያኔ ነው። አንቺ የሚሰማሽን አይነት ስሜት ያኔ ሰው እያንኳኳ ሲገባ በየጓዳው አሀ ጦርነት ለካ እንደዚህ ነው ሰላም መኖር ምን ያህል ጥሩ እንደሆነ ያውቁታል እንጂ ይህንን እንደሚያ ይሄ ገብቶበታል። ገባሽ? ተጨማልቋል እንትን ውስጥ ማለት ነው። ያው እንደሚጠየቅ በህግ አውቆታል። ገባሽ? የሚገርምህ ነገር ለአንድ five million ህዝብ የሁሉ ምንድነው ያስፈለገው? ሶማሊያ፣ ኤርትራ እነዚህ ፎጣ ለባሽ ራሱ ይሄ ቆዳ መሽረፈት ስማዳ ሳይቀር መጡ። ወደ አንድ ሀገር ሊያጠፉ ማለት ነው። እነዚህ ኢሚራት ምናምን ኢምራት ራሱ እነዚህ ቆሻሾች ግልድም እነዚህ ማነው ሽርጣሞቹ አጥፍታችሁ አትጨርሱትም የትግራይ ህዝብ ድሮም አልጠፋልጠፋሸዊት እነዚህ ሰዎች እኮ ምን መሰለሽ የሰው ህይወት አይንኩ ነው እንጂ ንብረቱ እኮ አይታችኋል። even TPLF ትግራይ ከገባ በኋላ የሰሩትን አይደል? በሁለት ሶስት አመት ውስጥ መስራት ይቻላል። ችግር የለውም። በቃ እንናደድ ብዙም ነው መስራት ነው። ግን ያውቁት ትግራይ ማለት የቅዱሳን አገር ቅዱሳን እዛ ስንትና ስንት ቅዱሳን እንዳሉበት ብታቁ አቡነ አረጋ ይዳሙ እዛው ስንት እኔ መናገር ነው የሚያቅተኝ ትግራይ ላይ ያለውን ነገር። ይሄን ክልል ነው እየመታችሁት ያላችሁት። አጸፋ ምላሹ ጋድ ኢትዮጵያን እሳት ውስጥ ምን የሚከታት። እሳት ይገባችኋል? እችን ሰላማዊ የሃይማኖት አገር ነው እየደበደባችሁ ያላችሁት። ብታውቁት እነዚህ ወይኔ እኔ ማጥቻቸው ልሞት ነው ያገኘው አሳብ ነገ ጠዋት ምንም ችግር የለው። ነገ ጠዋት የእነሱ ተራ ነው እንዴ? ቆይ ዘመደ ይቻላል እንዴ? አራት ኪሎ መምታት ይቻላል? በህግ አይቻልም ምናምን ነው እንሺ ሸዊትሻ አሁንማ ይቻላል። ለምሳሌ ከዚህ በላይ ይመጣብናል? አሁን እኮ ምንም መናገር ፈልገሽ ነው? okay። ሰማኸኝዋ፣ እንዴት ነሽ? ነው አይተሽዋል? እኔ ያላየሁትም ገና no no አይታይም እኮ ሲመታ። እንትን ነው በመቱ መግለጫ አወጡ። ገባሽ? ትግራይ እየደበደቡ የእንትን ነው የ ልማት ማለት ያው ፋብሪካዎች ገባሽ airport ምናምን መሰለኝ የመቱት በአየር አሁን እየመታች ነው ወይስ ክልል ሶስት ማታ ነዳ ብታድር ይሄ ሁሉ ንዴት ይጠፋ ነበር። አንድ ጊዜ ስላምብላችሁ ከሶስት ደቂቃ በፊት የመጣ ዜና ነው። አንድ ከተቋረጥኩኝ እዛውኝ እዛውኝ ከተቋረጥኩ እንትን እንድትይኝ አለው አይደል? ያለን አሁን በአራቱም ግንባሮች የትግራይ ልዩ ኃይል መብረቃዊ እርምጃ እየወሰደ እንዳለ እና ይህንን ሽንፈት መሸከም የከበዳቸው የፋሽስቱ አብይ ካሳሁን እና የአምባገነኑ ኢሳያስ አፈወርቂ እግረኛ እና መካናይዝድ ወታደሮች ከጥቅም ውጪ በመሆናቸው በንጹሐን ላይ አየር ድብደባ እየፈጸሙ መሆናቸው ለማወቅ ተችሏል። የትግራይ ሰራዊትና ሚሊሻ ሙሉ በሙሉ ከከተሞች ርቀው ስትራቴጂክ ቦታዎች ላይ በጠላት የማዳገም እርምጃ እየወሰዱ ሲሆን ፈሪዎቹ ወራሪዎቹ የታጠቀ ኃይል በሌለበት እና ንጹሐን በሚኖርበት መቀሌ ከተማ ጨምሮ በተለያዩ የትግራይ ከተሞች የአየር ድብደባ እያደረሱ ይገኛሉ። ይህ አየር ድብደባም ግለሰቦች ጥረውና ለፍተው በሰሯቸው ፎቆች እና መሰረተ ልማቶች ላይ ያነጣጠረ መሆኑን ለማወቅ ተችሏል። የትግራይ ክልላዊ መንግስት ተመጣጣኝ እርምጃ እንደሚወስድ አሳውቋል። ለማንኛውም በጣም አሪፍ ነው። ያ ታዲያ መቼ ነው ፎቆችና ንብረቶች ላይ ነው እስካሁን መስቦ ላይ ምናምን የሚለው አይመስለኝም። ፎቆችና ምናምን ምንድን ነው መሸሸጊያቸው ነው ብሎ የሚያምኑት እንደ አክሱም ሆቴል፣ እንደ ፕላኔት ሆቴል ሆቴሎች ምናምን አይደል ይመስለኛል። ሃርመኒ ሆቴል እንደዚህ ኢሳያስ እኮ እንደዛ ነው ቀንቶ ስለነበረ የፈለጋቸው እና ቅናት አይደለም ከቅናትም በላይ መቀሌ መቀሌ እኮ ባይዘዌ mm. አንድ ነገር እዚህ ጋር መረዳት ያለብን <laughs> አይ ነው እዚህ ጋር መረዳት ያለብን ምንድነው ከኢትዮጵያ ከአዲስ አበባ ቀጥላ ኢትዮጵያ ውስጥ ሁለተኛ ትልቅ ከተማ በልማት የሚን በምንም ትግራይ ነች። ትግራዋይ ደግሞ በራሱ ጥሩ የሰራው እንጂ ከማንም ለምኖ ያልቅሶ ምናምን ብሎ ያደረገው ነገር አይደለም። ግለሰቦች ናቸው መቀሌን መቀሌ ያሰኘዋት። ሌሎቹ በጀታቸውን ሲጠጡበትና ሲጨፍሩበት ትግራዋይ ደግሞ በጀቱን ሲጠቀምበት ነበረ፣ ሲሰራበት ነበረ። ትግራይ እኮ ነው በኢትዮጵያ ታሪክ ውስጥ ለዚህ ለ27 አመት ትልቁን ገቢ የምታስገባ ነበር ለፌዴራል። ግን የአየር እንትን አይደለ እንዴ? ትናንት የተመታው አየሮች ከየት ነው የመጡት? ስምንት ናቸው ሰባት ከኤርትራ ነው እንጂ ከሌላ ከየትም አይመጡም። ወይ ድሮን ሊሆን ይችላል ከአሰብ ወይም ኤርትራ ላይ ተቃጥለው ነው ያ ተመተዋል በሚሳኤል ልክ ነሽ ኤርትራ ላይ ብዙ አየሮች ያችን ተመተዋል አራት ወደ አራት ተመተዋል ግን ምን ሆነ አረቦች ምናምን አንድ ሶስት ነው ሁለቱ የ የእስራኤል ስሪት የሆኑ ወዲያውኑ በረው በጅቡቲ እንደውም በኬንያም በኩል አንዣበው ወደ አዲስ አበባ ገብተዋል የሚባል ወሬ አለ ያመለጡ አሉ የሚገርም ነው እነዚህ አረቦች አሁን መጋለጥ አለብን። በእናታችሁ እዚህ ውጭ ያለ ነው በተለይ በቃ ሰላማዊ ሰልፍ ወጥተን መጮህ ነው ያለብን። ተጋልጧል፣ ተጋልጧል፣ ተጋልጧል። እየተጮኸ እኮ ነው አሁን የሚደረገው ያለው። ያው ምን አለ መሰለሽ የዓለም ሀያላን ሀገር አሜሪካ ነች። አሜሪካ ይህን ጦርነት ባታምንበት ኖሮ እርግጠኛ ሆኜ ነው የምነግርሽ መሽረፈት የዚህን ያህል የልብ ልብ አይሰማውም ነበረ። ስለዚህ ምንድነው ዋናው ትልቁ ቁም ነገር አሁን ዓለም አይቶታል። አውሮፓ ውስጥ ትልቅ እንቅስቃሴ እያደረጉ ነው ያሉት። አውሮፓ ዩኒየን በጣም እየታገሉ ነው ያሉት፣ በተለይ ህዝቡ ለመርዳት እና በጣም አሁን ወጥተን መጮህ ነው እንጂ እንዴ አንድ ክልል እያለቀ ምንም ሳያደርግ ኧረ መጮህ አለብን። እኔ ምላ በጮም ሳይሆን ምላሹ ምንድን ነው? ትግራይ ላይ የተፈጠረው ነገር ሌላ ክልል ላይ አዲስ አበባ everywhere መደረግ እሳት በእሳት መሆን አለባት ሀገሪቷ። ይሄ ነው አሁን ችግር ችግሩ እየተባለን ነው። ያ ችግሩ እየተባልን ያለው በፌዴራል መንግስትና በትግራይ ክልል መንግስት ነው አለ ችግሩ ፌዴራል መንግስት መቀመጫውን መምታት እኮ ነው፣ ሌላ ነገር የለም። ፌዴራል መንግስት መቀመጫው አዲስ አበባ ነው። ስለዚህ አክሱምን፣ መቀሌን፣ ሽሬን፣ አድግራትን ሳይመርጡ አለ ይመቱት አዲስ አበባ ደግሞ የፌዴራል መቀመጫ ነች ተብሏል። የማንም ክልል አይደለችም። ኦሮሞዎች በነጻነታቸው አውጀው ፊንፊኔ እስከሚያደርጓት ድረስ የፌዴራል ነች። ስለዚህ አዲስ አበባ ላይ ደግሞ ከሰላምታ መስጠት ነው። ሌላ እኮ አይደለም እኮ simply ምንድነው ፌዴራል መንግስትና ትግራይ ነው ከተባለ ፌዴራል መንግስትን የምታገኙ ባህር ዳር አይደለም ወይ አሩሲ አይደለም ባሌ አይደለም ወይ የምታገኙ መቀመጫው ላይ ነው። ስለዚህ የሁለቱ ችግር ከሆነ መመላለስ አለባቸው። ያው መቀመስም አለባቸው። አይ ሚኪኪ ባህር ዳርም ጎንደርም መቅመስ አለባቸው ግዴታ እነሱ አዲስ አበባ ብቻ ሳይሆን እኔ ለዚያም ከአዲስ አበባ ይልቅ ሚኪኪ እዛ የሚያደርገው ነው የሚያስደስተኝ እኔ እውነት more የምደሰተው ግን ምን አለ አዲስ አበባ ላይ shake አዲስ አበባ ላይ shake ቢደረግም መሰለኝ ለቱን ምነግርሽ ሁሉም ዲፕሎማቶች እንትን ኤምባሲዎች ያሉት አዲስ አበባ ናቸው ገብቶሻል targeted የሆኑ ቦታዎች ላይ አንዴ ቢያርፍ ድንገት ይመጣሉ። ህዝቡ ደንባራ ነው ታውቂዋለሽ። እርግጠኛ ሆኜ የአዲስ አበባ ህዝብ ነገርኩሽ ሰባት ሚሊዮን ሊሆን ይችላል። አምስት ሚሊዮኑን ሞያሌ ነው የምታገኙ በነጋታው <laughs> እንኳን አይደለም ተውና በላይ የሚወረወረው ትናንት የመኪና ጎማ ፈንድቶ የማይወጣ ጣራ ላይ የሚወጣ እኮ ነው። ምን እንተዋወቃለን እኮ ያ በጣም ፈሪ ናቸው። ደግሞ እኮ በጣም የሚገርም ነገር እኮ ሀምሳ ሺህ አዲስ አበባ ወጣት እኮ ነው የተወሰነው ትግራይ ሊዋጋ አስበው ከትግራይ ልዩ ኃይል ጋር በጣም እኮ የሚያስቅ ሰው ስሚ ጎማ ፈንድቶ የሚሮጥ ጥይት አሩን ነው ብቻ። በእርግጥ ምንድን ነው መሰለሽ ያው የሚባሉት ነገር ይኖራሉ። ብዙ ነገር እንደምሰማ ያለውት ከሆነ ቃል ተገብቶላቸዋል ስትመለሱ የፈለጋችሁ እናደርግላችኋለን ተብለዋል የሚባል ወሬ አለ። of course እንደዚህ አይነት ቃላቶች ሊኖሩ ይችላሉ። ይመለሳሉ ነው ወይ ጨዋታው? ገባሽ? ግን አሁንም ቢሆን ያ አይደለም። የፌዴራል መንግስት የትግራይ ክልል መንግስት መቀመጫ አርል እየመታ ያለው። ስለዚህ ትግራይ ክልልም ደግሞ የፌዴራል መንግስት መቀመጫው መታ አንድ አንድ ምንድን ነው አንድ ለአንድ ናቸው። ችግር የለውም። ከዛ ጊዜ ነገርኩሽ ሚኪኪ ትግራይ ግን ማለት ነው የእንትን ጀት የላትም እንዴ? ድሮ ግን አላት ሲባል ሰማ ነበር። አይገርም ለካ fake ነው ማለት ነው። ሳምሰንግ አዲስ አበባ ሲባል እኮ አዲስ አበባ ሲባል በስነ ስርዓት እንድትልኝ አዲስ አበባ የህዝቦች ምን መኖሪያ ነች፣ የአብይ መኖሪያ አይደለችም። አብይ ግን ከነ መኖሪያ አለው። አብይ ከነ ካቢኔቱ ሆን ቁጭ ብሎ የሚኖርበት ቦታ ላይ አይደለ እያዘዘ የሚያስመታው። ዛሬ እኮ እነ ደብረ ጽዮን የሚቀመጡበትን ነው የመታው። ስለዚህ የእሱ መቀመጫ የማይመታበት ምክንያቱ ምንድን ነው? አዲስ አበባ ሲባል አዲስ አበባን ዝም ብለህ አዲስ አበባ አበባንማ ለምን ታደርጋለህ? ንጹሐን ህዝብ እኮ ነው ያሉበት፣ ከምንም ነፃ የሆኑ ህዝቦች ነው ያሉበት። እንደዛ አይደለም ግን ዋይናት መቀሌም እኮ ያው እኮ ነው፣ ንጹሐን ህዝብ እኮ ነው ያሉበት። ሚኪኪ ያው እኮ ነው እዛም ንጹሃን ናቸው እዚህም ንጹሃን ናቸው ስለዚህ ያው ነው የሚሆነው ግን አዲስ አበባ ሲባል አንዳንዶቹ የሚወስዱት ምን መሰለኝ ዝም ብሎ አዲስ አበባ ኖ እንደዛ አይደለም ከብቻል አዲስ አበባ ውስጥ ነግሬሻለሁ እኮ ዝም ብለሽ እንጦጦ ተራራው ላይ እኮ አንድ ፓ ብታደርጊ እርግጠኛ ሆኜ ነው የምነግርሽ እኮ I swear እግዚአብሔርን የአዲስ አበባ በነጋታው እንጦጦ ተራራ ላይ ያ ምን መሰለ ሚኪኪ አሁን ገባ ለ civilian እየተባለ ወደኋላ የሚባልበት ግን ሰዓት አይደለም። አሁን ገባ መቀሌ ላይም እኮ የሚሞተው እኮ ህዝብ ነው፣ ንጹህ ህዝብ፣ ለዚያም ፒስፉል የሆነ ህዝብ። እውነት በጣም ነው የሚያናደው። ያው ነው ገባ። እዛም ቢመቱ እዚህ ሚለ ያ እሳት በእሳት ማድረግ ነው እንጂ ዛሬ ማታ አክሱም ልክ ነህ። በጀት የተባሉ ቦታዎች እየተደበደበ ያለው ልክ ነው። ሆነ ብሎ ትግራይ ለማጥፋት ስለሆነ እንግዲህ መጨረሻ ነው። ሀያ ሰባት ዓመት ሸዊት ሻ ተሰራ እያሉ ሲጠቁሙበት የነበረውን እኮ ነው የደበደቡት ሄደው። አልማዳ ጨርቃጨርቅ ፋብሪካ፣ የሲሚንቶ ፋብሪካ፣ የመድኃኒት ፋብሪካ እየተሰራ የኢትዮጵያን ንብረት ወስደው እያሉ ሲያለቅሱበት የነበረውን እኮ ነው target ያደረጉት። የኢሳያስ እንደሆነ የምታውቁት የትግራይ ልማት ልማት ነው የሚመታው ተከዜን ፋብሪካዎች የኢሳያስ ስራ እኮ ነው ይሄ ኢሳያስ የሚጠቁመው ነው ገባችሁ ይህ ቆሻሻ የኢሳያስ ስራ ነው አልለው ሰውየው ራሱ ሰይጣን ነው ይሄ ምሽረፈት አንድ ላይ ማለት አንድ ላይ ያ ምቀኛ ነው ገባሽ እንደ ሀገር ሀገሩ እየተደበደበ ነው ያለው እንግዲህ እንደ ኢትዮጵያ ካየው አንድ ክልል የራሱ ሀገር በኢሳያስ ማስደብደብ የለበትም ሲጀመር ግን ትክክለኛ አንደኛ ጠላት እሱ ነው ለትግራይ አብይ ማለት ነው። ያንን እኮ ሁለተኛ ጠላት ነው። ለምን ጎረቤት ሀገር ነዋ። ካልጠሩት ካልጠራው አይመጣም ነበር ኢሳያስ ባይጠራው ኑሮ ማለት ነው። <clears throat> ቅልቅል ብሔር የተወለዱትን ስልጣን ላይ በማምጣት ብሔር ብሔረሰቦችን እንጨፈጭፋለን፣ እንጣጠራለን ብለው ያሰቡት ሊሳካ ስለማይችል አስቡበት። የባካችሁ እኛ ኖች ከትግራይ ህዝብ ጎን እንቆማለን። ይህ ነገር ይገኝለታል፣ ለጊዜው ያቆስለናል እንደማለን። መጨረሻ ላይ ግን ህዝብ ያሸንፋል። mic free እናመሰግናለን ወንድማችን። ያ ማለት በጣም የሚያሳዝን ዜና ነው። ያው እንደ ሁሉንም የትግራይ ከተማዎችን እንደዛ እያደረገ ነው የመጣው። እነዚህ ሰዎች እድሜ አይኖራቸውም። የትግራይ ህዝብ በዚህ የሚንበረከክ አይደለም። እንደውም ያጠነክረዋል። አደለም አሁን ህዝቡ ነቅቶ <laughs> ብዙ ነገር ማድረግ እየቻለ በደርግ ጊዜ ምንም ነገር ባልነበራቸው ጊዜ እንኳን እንዴት አድርገው ያንን አምባገነን ያንን ከአፍሪካ አንደኛ ሰባብረው ኢትዮጵያን ነፃ እንዳወጧት ሁላችንም የምናውቀው ነው። ለአሁኑ በጣም ያበሳጫል፣ ያናድዳል። ግን ደግሞ እግዚአብሔር ከትግራይ እና መንግስት ጋር ነው። ጀግና ህዝብ አላት ትግራይ። ለማንም የማይንበረከክ ጀግና ህዝብ አላት ትግራይ። ማህፀኗ የተባረከ ነው። ይሄም ያልፋል፣ ፈተና ነው። ወዮላችሁ ግን ይህንን ንጹሐን ህዝብ ላይ ይህንን የምታደርጉ ወዮላችሁ፣ ለእናንተ ነው ማዘን። ከዚህ በኋላ ይወጡታል እንደተባለው ከተማን መያዝ ምንም ማለት አይደለም። ምንም ይሄንን ነገር የምታደርጉ የምትተባበሩ እዚህ ነገር ላይ እጃችሁ ያለበት በሙሉ ግን ወዮላችሁ ለእናንተ። እግዚአብሔር አምላክ ከነሱ ጋር ነው፣ ከእናንተ ጋር ነው። አይዟችሁ። እኔ ሌላ ምንም የምለው ነገር የለኝም። ይሄም ቀን ያልፋል። ይሄም ቀን ያልፋል። እያንዳንዳችሁ እዚህ ላይ የምትተባበሩ በሙሉ ግን መጨረሻችሁ አያምርም። መጨረሻችሁ አያምርም። ሁል ጊዜም ፈተና ያለ ነው። እግዚአብሔር አምላክ ደግሞ የሚወደውን ይፈትናል። ያ ፈተና ከታለፈ በኋላ ግን ብዙ ህይወት አለ። ብዙ ይሄ አምባገነን መንግስት እንዲሁም የዚህ የህግደፍ መንግስት ከተደመሰሱ በኋላ ግን ዳግመኛ እንዳያንሰራሩ ዳግመኛ ነው የምላችሁ እንዳያንሰራሩ አድርገው መሰበር ነው ያለባቸው። ምድረ ምርኮኛ፣ ምድረ ልቅምቃሚ ከጉድጓድ ወጥተው ማሩኝ ያሉ ሰዎች ናቸው አሁን ትግራይ ህዝብ ላይ እየደነፉ ያሉት አይደለም። ይሄ ግን ለአንዴና ለመጨረሻ ወዮላቸው። አህዳዊነት የሚባል ስርዓት ለአንዴና ለመጨረሻ መቀበር አለበት። ስማ የትግራይ ህዝብ የትግራይ ህዝብና መንግስት እንዲሁም ብሔር ብሔረሰቦች የዋህነት ህዝብ ነው ምናምን ነው ተብለው እየታለፉ ነው እዚህ ደረጃ ላይ የደረሱት። ማንም ይሁን ማንም ከዛሬ በኋላ ይሄ ስርዓት እንዳይመለስ ለአንዴና ለመጨረሻ የትግራይን ህዝብ አንገቱን እንዳስደፉት፣ የኦሮሚያን ህዝብ አንገቱን እንዳስደፉት ለአንዴና ለመጨረሻ ወደማይነሱበት አከርካሪታቸው መሰበር አለበት። ለአንዴና ለመጨረሻ ነው የምለው። በእውነት የንጹሐን ዜጋ ይሄ ሁሉ እናት ህፃናት ወጣቶች ያለምንም ፕሮግራማቸው ይሄ ሁሉ እልቂት ሊያውም ኢትዮጵያዊ ነኝ በሚል ኢትዮጵያዊ እኔ ኢትዮጵያዊ ማለት የትግራይን ህፃናት በቦምብ መግደል ከሆነ የትግራይን እናት በቦምብ መግደል ከሆነ ወጣቱን አባቶችን መግደል ከሆነ ኢትዮጵያዊነት እኔ ጥንቅር ይባል። ኢትዮጵያዊነት ማለት መተባበርን እየተባልን ነበር ያደግ ነው። መደጋገፍ እየተባልን ነበር ያደግ ነው። ግን ውሸት ነው ውሸት። ለትግራይ ህዝብ ያልሆነች ኢትዮጵያ ባፍጢሞ ትዘቅዘቅ። ለስልጣን ብላችሁ Yeah. ለስልጣን ብላችሁ እንደዚህ አይነት ድርጊት ውስጥ የተሳተፋችሁ በሙሉ እግዚአብሔር አምላክ ምሮ አይማራችሁ። በእውነት የንጹሐን ደም የአቤል ደም እየጮኸ ነው። ይብላኝላችሁ። እኔ በጣም እናደደው የአባት ዕዳ ለልጅ እናንተ የሰራችሁት ወንጀል እኛ ላይ መምጣቱ ነው የሚያናድደኝ። አላለቅስም፣ ላለቅስ ብዬ አይደለም። የአባት ዕዳ ልጅ ይባላል። ዛሬን ውላችሁ ለማታድሯት ሰዓት ስንት ንጹሐን ዜጋን እየፈጃችሁ እንደሆነ አታውቁ። ሁል ጊዜ ስልጣን ስልጣን፣ ማንነት፣ የበላይነት ለየትኛው ዓለም ለየትኛው ጊዜ የትግራይ ህዝብ አይዞ በርታ እንኳን ይሄንን አይደለም ችግር በነበረበት ሰዓት የደር ሰራዊት አሸንፈ ወጥተሃል። እንኳን አይደለም ይችን ሰዓት ማለት ነው። አይዟችሁ፣ እግዚአብሔር ከእናንተ ጋር ነው። አክሱም ጽዮን ማርያም በለተቀኗ ቀኗ ሁሉንም ነገር ታሳየኛለች። እውነት እናቶች ምህላቸው የትግራይ ሙስሊሞች በጸሎታቸው እግዚአብሔር አሳልፎ አይሰጥም። አይዟችሁ፣ በርቱ። ገዳዮች ግን ወዮላችሁ፣ አሟሟታችሁ አያምርም። ይህን ለማለት ፈልጌ ነው። mic free። sorry፣ emotional ሆንኩኝ። ፖፒ በጣም እናመሰግናለን sis። እኔ እንዳልኩት ነው ጎበዝ። አይጋ ላቪት መስመሪ ነኝ። ስቴ ኦኬ ኦኬ አንድ ሁለት ደቂቃ ስጠኝና እዳዝ ማተር አልተኛንም። ምንም ችግር የለውም። ኮፒዬ ጦርነቱ አዲስ ነገር አይደለም ለኛ፣ ግን አይነው ብዙ ነገሮች ፕሮፓጋንዳው ሰውን በውሸት divert የማረ ብዙ ነገር ተሰርቷል። መንግስትነት ተይዞ ሁሉም resource ተጠቅሞ ሚዲያዎቹ ማያደርገው ነገር የለም። anyway full information ለማግኘት ማንኛውንም ለእኛ አዲስ ነገር አይደለም። ትግል ለትግራይ ህዝብ already አምኖበት ነው ሁሉም ነገር እያደረገ ያለ ህዝብ እንደ ህዝብ ስፔሻሊ ሁለቱም ትግርኛ ተናጋሪ ለማጥፋት ነው የታቀደ። ያው ለጥሩ ለበጎ ነገር ደግሞ ጊዜ ሊገናኝ ያልቻለው ለያይተው ሲቆዩ ደግሞ አሁን እየተገናኘ ነው። አሁን መቀሌ በሩቅ ሆኖ ነው እየደበደበ ያለው። ወታደር ያለው መከላከያ፣ የትግራይ መከላከያ ያለው ስትራቴጂ ቦታ እሱ እየደበደበ ያለው አስቀድሞ በእሳትም በምንም የተናገሩት ሲሚንቶ ፋብሪካ መሰቦ እንኳን እዛ ልትቀመጥበት አቧራው ምኑ ምኑ ለጤንነቱ በጣም በስንት ማስክ ተደርጎ ስንት ነገር ተደርጎ ነው። ፕራይቬት ያዩት ተቋሞችና ትላልቅ ፎቆች፣ ዳሞች፣ ሌሎቹም ማፍረስ ነው። ግን እኛ እንሰራዋለን፣ ለእኛ አዲስ አይደለም። መጀመሪያ ግን ማንነታችን ነው። እኛ አገር ኢትዮጵያውያን ነን ብለናል። ሁሉም ኢትዮጵያዊ መኮንን አንችልም። ያው በተቻለ መጠን አብዛኛው ኢትዮጵያዊ ግን ያው ከሱ ጋር ተሰልፎ የውጭ ኃይሎችም ሳይቀሩ ሞቃዲሾ ሚሊተሪ አምጥተዋል። የኢግደፍ ጦሮች አሉ። ሌላ አረቦችም የገባሉ። ከየት እንደሆነ አልታወቀም። አብራሪዎችም አሉ ተገዝተው የመጡ ብዙ ነገር ነው ትግል እያደረግን ያለን። የክልል ሶስት የአማራ ነፍጠኛው የጎበዝ አለቃው ሌላው ይህ ሁሉ ጄኖሳይድ ይህ ሁሉ ለአንድ ህዝብ የራስ የምትለውን ህዝብ መሬቱ ፈልጎ ካልሆነ በስተቀር ህዝቡ እሺ ብሎ እንደማይገዛለት አንድ ቀበሌ ማቋቋም እንደማይችል ስርዓተ መስተዳደሩ መመስረት እንደማይችል ያውቋል። የሁሉ ከተማዎች ሲለቀቅለት ደብዳቡ ወይም ድብደባው እንዲያቆሙ ሰራዊቱ በስተቀኝ ያለ እሱ ከተማውን ነው የሚደበደው ሰራዊቱ በስተግራ ያለ ይህን የሚያደርገው ያን ስትራቴጂ ይዞ ነው የመጣው። ለህዝባዊነት ስላለው ትፔሌት ህዝብ እንዲደበደብ ስለማይፈልግ ይህን ስናረግበት የግድ ይለቃል እየተባለ ስትራቴጂ ተይዞ ነው የተወቀው። ተመስገን ተረኞች የመለስ ግልገሎች እንዲህ ሲያላዙ ማ- ኦኬ እ፣ በፊትም በሚዲያዎቹ ተነግሯል። ከተማ ስለያዘ ማለት አሸነፈ ማለት አይደለም። ቀለበት ከተማ ስለደበደበ የህዝብን ስሜት ወይንም የህዝብን ፍላጎት ወይንም የህዝብን ስነልቦና አሸነፈ ማለት አይደለም። በመሳሪያማ ቢሆን ታሊባን በጠፉ ነበር። በመሳሪያ ብዛትማ ቢሆን ስረት ነበር ካፍርሙ ተጋዳላይ ከየሱስ ናብ ህዝቢ ትወር ዓረር ደባ ኣብ ግንባር ሓለፍ ወለባ ሂደት ምስማ ገጠመ ቃል ስሬን አቦ ኮይኑ ንመምርቦ Chemotherapy treatment can take months, even years to complete. To a child, these treatments may feel like they'll capaz mas ai ou se me I'm just happy to see the tattoo. It just never been a tattoo. I'm Shiromai, Shiromai, Shiromai, Shiromai, Shiromai, Shiromai, العلو يلي طلع له العلو يلي سبحان يلي عقد سرعة سكورة تعوفي Gadai bachu, halu. Kisa kisa kisa halu. Barjat barjat bahay sagra. Halu kisa kisa kisa. Ay tari puja sabla. Ay wala هاي طريق وجزا تقبلا هاي ولا زيت تمكسك سلام لا فانتا ብዓፈን ምስ ቀረበት ናብ ግብፃዊ ገዛ እናማዕበን ዓይና ጠለየትኒ ፀሓዩን ሓውን ካብ ጎኒ ዝተፈልዮ ቁንፂ ኮይኑ ኣርኪቡ ሰነዮ ሓውልን ዓውቀበር بعبد مسكربت نبيل طوجت عنا معبد عينا تلي تدين صايون حول Elfa tuwata hasar kiruwa Ukus ni sawa jaz afinuwa Utkwat na tutulat kokogra Elfa na tumanya fangara Andara tuwa hansane tasamma शक्त अर्गो ታጥቀው በስነ ስርዓት ኤርፖርት ቢመታ አዲስ አበባ ሩጫው ታዩት ነበር። ሁሉም ፍርስርሳቸው ነበር የሚመጡት የሚወጡት ግን መመታት የማይቻልበት አመለካከት የሚባላል ህዝባዊነት የሚባል አለ። ግን ያንን ግን አሁን ጥግ ደርሷል። ትርጉም የሌለው ነገር ነው። ብቻ ስም ብለ በማይሆን ነገር መሄዱ ትርጉም የለውም። እስካሁን እየተመታ ያለው ስንቅና ትጥቅ ያለበት በኤርትራ አካባቢ የነበሩበት plane ኦች ማን እንደተሰጠው አናቅም አናቅም አዳዲስ plane ኦች ናቸው የሚደበድቡት። ሌላውም ሌላውም ትንሽ ሴክሽን በሆነ ሁኔታ ተመቷል። አሁንም ይቀጥላል ያለውን ሚሳኤላችን እስኪያልቅ ድረስ። የተረፈ ግን ትግሉም እንደገና ይጣጣፋል። መቀሌ ይዞ ከተማ ወጥሮ ሊኖር አይደለም። ስትራቴጂ ቦታ ይዛል። ያ ስትራቴጂ ቦታ ደግሞ ይመታል ከዚህ ውጭ ስለሆነ እንደዛ አድርጎ ግን ለመሄድ አይደለም። አሁን እሱ የተነሳሳው መቀሌ መግባት አለብኝ፣ ማሳመን አለብኝ እንደገባሁኝ የሚለውን የሰራው የውሸት ስለንቦና አለ በአዲስ አበባ ህዝብ በቀሪው እንዲፈራው የሚደረግ ነገር ነው። ግን ትናንትና ከትናንት ወዲያ ወደ ስድስት ጊዜ ሰባት ጊዜ ነው በአላማጣ የሞከረው ለመግባት አልቻለም። ተመታ ተመታ። መጨረሻ ወደ አገው ምድር ወደ ታች ሰቆጣ ሮጧል። ብዙ ብዙ ኃይል ነው ያሰለፈ። ለማመን ለማመን ጠቅላላ እስካሁን ጦርነቱ በሀያ ቀን ወደ ግማሽ ሚሊዮን አካባቢ ጦር ነው ከነ አሰስ ገሰሱ ማለት ግን ብዛት አይደለም። መሳሪያ የሚያነሳ እኮ ነው የታጣው። መሳሪያ መልቀም ነው የከበደው። ሬሳው ተውት ነው። ምክንያቱም ፈንጂውም ቦምቡም ምኑም በቆየ ሰዓት ፀሐይ ሲመታው ሊፈነዳ ይችላል። <clears throat> ስለሆነ almost human wave ነው ያደረጉት complete የኤርትራ ሰራዊት ራሱ መሀል ላይ አስገብተው ወደ ኋላ እንዳይሮጥ ለምን እንደመጣን አናውቅም ነው የሚሉት ምርኮኞቹ። ወደ ኋላ እንዳይመለስ ከኋላ ያዊ ሰራዊት አለ ወደፊት የጠላት የኛ ሰራዊት አለ እጃቸው እንዳይሰጡ በጣም ውጥረት ውስጥ ነው ያሉት እነሱን ለማዳንም የማይደረገው ነገር የለም ስንት መስዋዕትነት ነው እየተከፈለ ያለው ግን ትግራይ የገባው እንዳለ ያስገቡት ትግራይ ያለው ኃይል ግን completely መውጣት አይችልም ኦልሞስ ተዳክሟል፣ ተበታትኗል። አሁን በሩቅ ሆነው ነው መተወርዋሪ መድፍና ለምን ሊኖር ይችላል። ዝም ብለው ከተማው ይመታል። አውሮፕላንም ከትናንት ጀምረው ነው አውሮፕላኖችም አዳዲስ አውሮፕላኖች እንዳሉ ነው የሚገለጸው። ማን እንደሰጣን አናውቅም። ግን ከሩቅ ሆነው ነው ማንኛውም ነገር የሚለቁት ሰላማዊ ያለበት ቦታ ይሄ በቃ ተቀብለነዋል የፈለገውም ይመጣል እንጂ እኛን ሊያንበረክከን እንደማ ኣለዎ እሱ እኮ ዋላ ካብ ሳዑዲና ምፃው ኮይኑ ዝድብድብ ዘሎ ሕዚ ሰብሎም እዮም እዚኦም ይፈልጡ እዮም ተበልናዮም ምስ ሓደ ሓደ ሻብ ሰኢልካ ኮይኑ ዋ፣ ሰላም ነገድራ ናገር ትንሽ ነገር ጋረባት ትንሽ ተዛረብ ሓደ ሰራዊት ኣይናይ ድቅድም ዝሃርም ሓይሊ ኣየር ዝህረም ቴሌኮሙኒኬሽን ይህረም ስለዚ እቲ ስጉምቲ ናይ ህወሓት ፅቡቅ እዩ ዘሎ ዋ ሞ ህዝቢ ኸ እቲ ናይ ህዝቢ ትግራይ ዝውቃዕ ኣሎ ኸ ኣዲስ ኣበባ እዛ ማርካቶ ድዩ ዛዕዲ ተውዕሎ ተዚሙ ትዑ ገላገል ናይ ዓለም መንግስቲ መፅኦም ተው ተው ክብለካ እንተኮይኑ እኮ ጎንደር ከም ጎንደር ተጥፍኦ ኣለካ ባህር ዳር ከም ባህር ዳር ክጠፍእ ኣሎ ኣሎ መሲልካ ናጥፉና እናሱ ኢና ንፅበ ሰላም ነገር ብዝኾነ ነጢሮ ኣለኹ ግን ሶሪ እንታይ ድመሲልካ ሕጂ ትከስብ እንዲኻ መክሰብ እዩ ህወሓት እኮ ንስኻ ከም ንስኻ ትግምግሞ ትርኢ ክንትርእስኻ ወይ ክንትርእሰይ ከላ እሞ ዜናታቶም ገምጋም መነጥፊ ናብዚ መነ ፅሒና ይፈልጡ እዮም ዘተባሃሉ እሱ ኢሎም ብኩሎም ፅሒና ኣብዚ ላላ ሕጂ ህዝቢ እንዲመክሰብ ምክንያቱ እንታይ ኣሎ መስለካ እቲ ከመይ ጌታ ትወስዶ እዩ ነን ኤርትራ እኮ ይኮንኩን ኣነ በስመራ ከተማ ይውቃዕ ዝለካ ኣለኹ ኣነ ናታቶም ኣይኮንኩን ለካ ኣለሁ ናታቶም ብካሊእ ኬዝ ንረአዩ እቶም መሓሩ ግን ኣስመራ እንደ ወደ ኣስመራ እንደ ሰንበል እቶም መሓሩ ክውቅዑ ኣለዎም ካበይ ኖ ዝብገብ ናይ ኤርትራ ህዝያ ኩሉ ኣይኮነን ክንደይ መስኪን ሰብ ኣሎ ተረዲካ እቲ ህግደፍ እዩ ከም ዝገብር ዘሎ ኣምሓራይ ግን ኣጠቃላይ እዩ ከም ህዝቢ ከም ኣምሓራ ኣነ ኣይደገ ኣይ ናይ ኣምሓራይ ዝተወፅዮ ኣብ ሚድያ ሰሚዕካዮ ትፈልጥ ከኩንን ወይ ምሳና ሰላማዊ ሰልፊ ዝወፀ ወይ ጌጋ ዝብል ኣምሓራይ ሰሚዕካ ትፈልጥ የለን በፍፁም ኣይሰማዕኹ ህዝቢ ኤርትራ ግን ሕጂ ዳ እቲ ልክዕ ኣለካ እንዲኻ ኣብቲ ሃገር ኣብ ትግራይ ኩናት ውልቂ ዝካየድ ዘሎ ህዝቢ ህዝቢ ከዓ ንምጥፋእ ወላ ሓንቲ ህዝቢ ከጥፍኡ እቶ ትደልዩ ህወሓት እሞ እቲ ቡምባ ናብቲ ኣዲስ ኣበባ ወይ ከዓ ናብቲ ካልኦት ንገበርዎ ግን ሲኮነ በቃ ናብ ኣያ ክትከድ ዘለዋ ይብለካ ናይ ዓለም ቆላሕታውን ክትረክብ ተኮይንካ ማ ኣብ ኣዲስ ኣብ ኣዲስ ኣበባ ዘሎ ምርጢ ምርጢ ዝበሃል ምስ ሰበርካ ዝሞተ ክመውቱ እዩ ድሕሪ ግደፍ ግደፍ ትመፅእ ናቱ ባዕኻ ዳ መገላግል እኮ የለን ደሓና ጆኻ ገላጋሊ ዝበሃል ኣይመፅን ወላ ሓንቲ ዓወት ጥራሕ ዓወት ናብ ትግራይ እዚ እዚ ትእመነሉ ኣይጨነቕ ህዝቢ እናተወድአ ዓዲ እናፈረሰስ እንታይ ኣሜሪካ ዳ ክትፅበል በቃ እኮ ውድእዎ ከለዉ እንታይ ተርፊ ተደውሪቡ እኮ ብርቕቲ ምስ ክልተ መንግስታት ኮይ ዝዋጋእ ዘሎ እንታይ ኸ ትብል ዘለኺ እንታይ ደገበረ ሰለስተ መንግስታት ሓንቲ እዎ ሰለስተ መንግስታት እዩ ግን ት- ዘይወቅዕ ብቲ ዝግብኦ ማለት ብቲ ዓቕሚ ዘለዎ ዘይወቅዕ እምበር ስዳ ኣዕራብ ሶማሊ እ ኢትዮጵያ ኤርትራ ኮነ ሓንቲ ክልል እኳ ክወግአላ ንፈልጥ ኢና ሱ ግን እቲ ዝግብኦ ዘይወቅዕ ሕጂ ንሕና ሰብ የለና ኣብቲ መድረክ ምናልባሽ ንዓና ኹም ቅልል ዝበለ ይመስለና እንዲ ግን ሰርሑ ኣለዉ ስራሕኻ ምናልባሽ ኣነ ንስና ንፈልጦ ኢና ስለዚ ዓወት ጥራሕ ናብኣቶም እግዚኣብሄር ኣሎ ኣብቲ ሕዚ ጥራሕ በሉ ማለት ምጥፋእ ተኮይኑ ሓቢርካ ምጥፋእ እዩ ምንባር ተኮይኑ ሓቢርካ ምንባር እዩ በቃ ካብ ብሕዚ ምንም ኣማራፂ ብዙሕ ዘሎ ይመስለኒ ትዕግስቲ እውን ብዙሕ እያድልየኒ መቐለ ኣትዩ እናደብደበ እዚ ኩሉ ከተማታት ሰብ እናቐተለ እናደብደበ መፅኡ እንደገና መቐለሽ ካብ ዝድብድብ ተፀቢዮም ደብዲቡ ድማ እንታይ እዩ ሞዚ እንታይ ኢኻ ሞ ትፅበ ማለት ሲ ትግራይ ጥራሕ ክጠፍእ ኣለዋ ብዙሕ ጌጋ እንዲ ንምንታይ እዚ ሓደ እዚ ሓደ ሓደ ናይ ክስታይ ዘሎ ከምቲ ናይ ትግራይ ዝውዕዎ ዘለዉ ዘይወቅዑ ንሳቶምስ ኣንተ ሓደ ዝጥየቅኩሞ ይቅርታ ኣሕዋተይ ጀት ኣለና ይብሎ ኣየራት ኣለዎና ብስሩ ጀት ድብድባ እንታይ ደ እንዲ ኣነ ብዓንዲ ክዛረብ የለ እንታ ብራዘር ሳንዲ ወይ ቀድም ኣቢልካኒ ቀደም ተጋገሙ እኮስ ናይ ሕተኮ ኣለዋ ኣለዋ እየ ዝበሃላ ዝተኣሸጋ ዘይወፃ ሓደሽቲ ኣለዋ እየን እንድያ ምሰምዑ ከዓ ኣንደርግራውንድ እዮም ዘለዋ ሞላ ግን ሃለዎ ልምምድ ጌርካ እዩ ብዙሕ መዓልቲ ብዙሕ ግዜ ተቐሚጠን ስለ ዝኾነ ሕዚ ክድብድባ ይኽእላ ግን ብቲ ዘለዎ ብቲ ናይ ነዊሕ መሳርያ ብቲ ናይ ኤርፖርት ወቂዐየ ናይ ኣየር ክስታይ ወቂዐየ ካብ ዝብል እቲ ሓደ ሓደ ዘሎ ናይ ከምዚ ፋብሪካታት ዘጥፍዎ ዘለዉ ናይ ትግራይ ከምኡ ገይሩ ዘየጥፍኦ ጎንደር እኒኦ ቀረባ ጎንደር ከም ዘሎ ዘይወቅዖ ኣብቲ ጎንደር ዘሎ ኩሉ እዩ ዓወት ኣሎ እዚ ባህር ዳር ጥራሕ ኤርፖርት ይኮንካ ክትወቅዕ ዘለካ እዚ ፋብሪካታት ዘሎ ሓደ ሓደ ነገር ክትወቅዖ ኣለካ ምንባር ተኮይኑ ሓቢርካ ምንባር እዩ ምጥፋእ ተኮይኑ ሓቢርካ ምጥፋእ እዩ በቃ እኮ ካብዚ ብላዕሊ ምንም የለን ትግራይ ከጥፉ ተስዮ ህዝቢ ይውድዎ ኣለዉ በቲ ዘለካ ከዓ እሳ ትወቅዕ ንምንታይ ዕራት ክኢለ ዘሎ ቤተ መንግስቲ ድዋዕ ዘየብሎ ካብዚ ብላዕሊ እኮ ምንም እኮ የለን ምንባርን ዘይምንባርን እዩ ትግራዋይ ይውዳእ ኣሎ ሰላማዊ ሰው ሲቪል ይውዳእ ኣሎ ከተማ ዓንዩ ንብረታት ዓንዩ ፋብሪካታት ዓንየን ካብዚ ብላዕሊ እንታይ ኢኻ ክትፅበ እዩ ሕግታት ሕጊ ኣየናይ ሕጊ እኒኦም ሕጊ እኮ የለን ሕጊ ተዝህልው ዳእሞ እዚ ኩሉ ሲቪል እዚ ኩሉ ህፃውንቲ ቆልዑ እናተቐተሉ ብኻራ እናተሓረዱ እኮ ስዑሎም እዮም ዝርይዎም ኣለው ሕጊ ዓለም እኮ ስዑል እዩ ዘሚኑ ንሓንቲ ክልል ንሓንቲ ክልል እዚ ኩሉ ካብ ዓረባ ይቐሪ ካብ ሶማሊ ዓደይ ይቐሪ ካብ ኤርትራ ይቐሪ ተሰብሲቡ እዚ ኩሉ ሓይሊ እናደብደበ ወርሒ ሙሉእ ዓገብ ዝበለ ናይ ዓለም ክስታይ ግን ኣይረኣይናን ኣትዮም ክሕግዙ ግን ኣይረኣይናን ጠጠው ኣብል ክብልዎ ግን ኣይረኣይናን ስለዚ ክትጠፍእ ትኾንካ ሓቢርካ ትጠፍእ ክትነብር ትኾንካ ሓቢርካ ትነብር ምጥፍፋእ ትኾና ምጥፍፋእ እያ በቃ ክንደይ ግዜና ክንዕገስ ንሕና እናተወዳእና ምንም ዘይገበረ ህዝቢ ብጣዕሚ ሓዘን ብጣዕሚ እዩ ዝሓዝን ትዕግስቲ ልክዕ ኣለዎ ሓተቲ ህንዲ ቁፅሩ ተቢሉ ዝርዝር ተነጊሩ ህንደይ ሰብ ከም ትጎድአ ኣብቲ ከዚ ደብዳ እንታይ ገና እዩ እንዲ ሓደ ፀኒሑ እዩ ሓድሽ ይኮነ እዚ እና ደብደብ ደኾነ ፀኒሖም ናይ ከዚ እንታይ እዩ ከፍአ ድዩ ሞር እሞና ደብደቡ ፀርሑ ከለዉ እንታይ ኢኻ ክትገብር ዝግባእካ እኮ እዩ እንታይ እዮም ክገብሩ ዝግብኦም ሱልጣና ተደብደብካ ክትነብር ያ ስማ ሓቂ ትኽሪ ናየ ናየ ናየ ቃል ውንስ እያም እየ ዘሎ እንታይ እዮም ዘሎ ሓይልን ዘለን ዘየለን ብእግሪ ክሽነፍ ከሎ ተኣየር እናመፀ ሰራዊቱ ክሽነፉ ከለዉ ካብ ሶማልያ ይቐሪ ካብ ገለ ይቐሪ ዓረብ እውን ተዘይቀረዩ ዝኣተዩ ኣለዉ ኢሎሞ واحد صفر ولا شكو فاتي يعني. ولا هكذا على عرفتنا يصلح حزب زغور زغور في حيد حسب ما نحن تكلل نحن تكلل عسبت مليون زي أكل هزبي زغور أكيد فات ما تقلها بتعمل يتحزن أنا قالت نزيف الدار ولو أيكلني بتعمل يتحزن يعني. نحن دحنا اوكي يعلي في السؤال فتنا هو اللي قضيها ويه ህዝቢ እንድሕር ተወዲኡ ስብል እናተወድአ ዓዲ እናተደብደበ ሓዊ እናነደደ ንዙኡ ሓይልታት ሰባሲብካ መፂኻ ብጣዕሚ ግን ብላዕሊ ምዛረብ ምንም ክዛረብ ይሕዘን ቀለበት ሃይ ሃይ ነቅድራስ ናይ ብላድ ከመይ እኒኹም ከመይ እኒና ምህላው ፅቡቅ مهلاو سبغيو نعم لحم سلاي ايه مش جايبين صلاة تقبل مش حيالي كله حيالي زجابير Mm-hmm. كلمات ناسكم عددي لايف انت ايش مواجه جنيو سلام سلفي أديس أبابا اللي أديس أبابا زبزح هذا وين أنا بتقدر إكسبورت هونكون ميسوها عني زيب على وينز فولد وطن حلفتي طم ميليتري برسنال not me تاجا حتى جاء تحطها من دائما بقسي خا من شو من نورة Thank you. I'll check it. انت كم عادة تحط حاجتك؟ كام Be free ኢትዮጵያ Be free ኢትዮጵያ ንመን እዩ እታ ኢትዮጵያ ሕጂ ዘላ ድያ ካብ መን እያ ፍሪ ትኸውን ካብ መን ወል ሰላም ኣነ ሰላም እየ ግን ዓደይ ሰላም ኣይኮነትን ኣነ እግዚኣብሔር ይመስገን ሰላም እየ ግን ህዝበይን ዓደይን ሰላም ኣይኮነን ዘሎ አዲስ አበባ ዘይትህረም ዝብሉ ተጋሩ bakuza nubona mm. Mm-hmm. my blood mm. Corona da كورونا ده قنش عندهم قسامية قسامية أبز حيد خيد زلا يقبعكم يحبر عينهم دسايبرنا نيلكم نهزب إرترا أبس ورد نفاق الفريدي نفاق تايزو زلا والله سلو دا سلام اسمع خوان اسمع خوان بيني يتزاروا لهم أنتم حقاتكم مالا جانا سموتي هم يبلك كذا ايه مسكينا نحنا ما نموتن زي جموت يموت برا anyway يلا دي خادي خادي نو صولت مكباري تمام اه طبعا يلا ادمين يخلص منو على انا سمع اخوان صولت إيه؟ هيثم معكم توديه انا ويختي دنا عادي من يسمى فلات تسمع ما هو بنقراني راه بشري الله انت بيوت انت فوق على باش سلامك What did you do for Ethiopia? اليوم قاعدين كم حرارة يومي كذا ها مالك نو واحدة تسمع لي خاتخة فوت على بعض ما تحية مالك هيا تكال هيا لما جرى What could be better than creating super for But, Master, the Miraculous are not meant to be used for evil purposes. I must have this absolute power. أنا يجب ظاهر مش وانا في الميرادو حرام كده نحول عود بروجرام نسمع لنا So ila din niya ko, nabayak na. What did hag what I don't know? What am I? ودي سؤالكم ما انتهيت على سؤالك مالتي كامل تمي جرب دلها انا زمايكي دي زيت صرح خوينا ويتدم هجي سمعنا له يا حق سمعك هكا نو اسرائيل كم انت عليك تزارب اسرائيل كي زني الكسي زارب تاخرك ولا بين يدو خلف في الكاني ني نعم، ببترا مشي لنا كويتي ميتي ميكسي ببترا موت سخوت ابتنات كريغا مشي لني امو اسرائيل كي خزار لتزارب كي اه توبيك اللي ديو وقعني نيركم ديو يلن هذا نو باي بايزو وي كم يالله هناك انت يالله حدش نجر مهنياتو انت እንታይ ስርዓት እቲ ደርጊ ድብድብ ከም ዘሎ ንፈልጥ ኣለና ወላ ሓንቲ ናይ ደብደበ ኣይኮነን ከተማ ናይ ዳሓስካ ኣይኮነን ብከምኡ ዝግምገም ኩናት ተራእዩ ይፈልጥን እዩ ከተማ ናይ ዳሓስካ ዘይኮነ ክንደይ ትኸፍል ኣለኻ እዩ ትኸፍሎ ዘለኻ ዋጋ እዩ ዝግምገም ተረዲኽኒ ሕጂ ቦታ ውድ ቦታ ናይ መሓዝ ወላ ኣይድልኒ ዋላ መቐለ ተሓዝዋስ እንታይ ከፊለ ኢኻ ትብል ዝኸፍልካዮ ዋጋ ሽሓት ወታሃደራት ኣጥፊእኻ ትሕዞ ከተማ ንፅባሕ እንትትጎድፎ መቐለ ሒዝካያ ፅባሕ እንትትጎድፎ እንተገዲፍካዮ እንታይ እንታይ ከስ- ከሲርካ ኢኻ ስለዚ ብኡ ድግመት ኣይኮነን እቲ ህዝቢ እዚ እ፣ ህዝባዊ ኩናት እዩ ህዝባዊ ኩናት ከዓ ዘይዕገት እዩ ህዝቢ ዝማ- ዝመርሖ ህዝቢ ዝደገፎ ኩናት ኩሉ ግዜ ህዝቢ እዩ ዝዕወት ህዝባዊ ግንባርን ሕወሓትን ጉጅለ ነይሮም እቶትኾኑ ስጋብ ሕጂ ኣይ ምስዓሩን ግን ህዝባዊ ኩናት እዩ ነይሩ ህዝቢ ዩ ደጊፍዎ ህዝቢ እይስዒቦዎ ህዝቢ ከዓ ሰሪሑ ማለት እዩ ሕጂ እውን ህዝቢ እዩ ዝሰርሕ ዘሎ ህዝቢ ድሕል ኢድ ኣትእዩ ኣብኡ እድሕላ ኣትዩ ህዝቢ ይሰዓርእዩ ስለዚ ተጨኪኑ ተረጊፁ ዝነብር ህዝቢ የለን እዚ እትሪኦ ዘለኪ ዚ መከራ እዚ እዚ ሽግር እዚ ክሓልፍ እዩ ናልባሽ ህዝቢ ትግራይ ብኡ ክሓልፍ እዩ ግድም ኮይኑዎ ሕጂ በዚ ፅልማት በዚ ውርደት በዚ መከራ ብኡ ክሓልፍ ግድን እንተኾኖ ቅድሚኡ ዘሎ ከዓ ብርሃን ኣሎ ማለት እዩ ስለዚ ነዚ ብርሃን እናማዕደኻ በዚ ሽግር ክትሓልፍ ሞራልካ ክትቁ- እ፣ ክተጥፍእ የብልካን ንሕና ሞራል ክንህቦ ኣለና ነቲ ህዝቢ ነቲ አ፣ መስዋእቲ ዝኸፍል ዘሎ ሂወቱ በጃ ዝሓልፍ ዘሎ ነቲ ሃገር ኢሉ ብኡ ንሕና ከዓ ሞራልና ክንትንከፍ የብልናን ማለት እዩ ኣነ ከም ኤረትራዊ መጠን ንህዝቢ ትግራይ ሰላም ይመሉ ህዝቢ ትግራይ ስዒሩ ክትርኢ ኢኺ ሕጂ ወላ ሓንቲ ፀገም የለን ቀደም ዝተማርኹ ደርጊ ወላ ሓንቲ ታሪክ ዘይብሉ እዩ ሕጂ ቦታታት ናይ ዝሓዘ ብኡ ዝክል- ዝልካዕን ዝትመንን ከም ዘይኮነ ክትፈልጢ ክፈልጥ ይግባአኒ ማለት እዩ ኣምላኽ እስራኤል ከዓ ምስ ህዝቢ- ምስዚ ህዝቢ እዩ ሰለስተ ነገስታት ንሓንቲ ክልል ኣብ ዓለም ተራእዩ ተሰሚዑ ዘይፈልጥ ሰለስተ ሰለስተ ነገስታት ካብ ሕጂ ደው ምባሎም ዝገርምን ዘምን ምኳኑ ክርዳኣና ክእል ኣሎ ስለዚ ዓወት ንህዝቢ ትግራይ ስለዚ ብኡ ሞራል ክንረክብ ኣለና ኣብ ጎኒ እቲ ህዝቢ ደው ክንብል ኣለና ፈርከሽከሽ ምባል እቲ ዝኸፍአ ስለዚ ንሕና ደው ክንብል ኣለና ህዝብና እዩ ህዝቢ ትግራይ ህዝቢ እዩ ወይልኡ ደኣ እቲ ምሽ- ኤርትራዊ ብናይ ስርዓት አ፣ ኢሳያስ ኣብ ትግራይ ኣብ ኣብ ትግራይ ኣብ መቐለ ዓዲግራት ዝጠፍእ ዘሎ ደሙ ደም ከልቢ ትኸውን ደላ ወይ እቲ ቆልዓ ምስ ተወልደሲ ኣንቲ ማማ ኣቦ ኣበይ መይቱ ኣበይ እዩ መይቱ ምሰሉስ መቐለ እንታ ከገብር ከ ሕማቕ ታሪክ ሕማቕ ታሪክ ህዝቢ- ህዝቢ ትግራይ ግን ኣብ መሬት እዩ ዝወድቕ ዘሎ ስለዚ ኣብ መሬትካ ምውዳቕ ኣብ መሬትካ ሙማት ኣይርግፅን የምባል ሓላል እዩ አ? ስለዚ ሓንቲ ሃገር ኣብ መሬቱ ዝወድቕ ጅግና ትብሎ ኣብዚ እትዎ ዝኣቱ ዘይዕግብ መልሲ እዩ ዝረክብ ኣብ ዲእትዎ ኣብ ዲእትዎ ዝኣተወ ሰራዊት ሰራዊት ሻዕብያ ናይ ኢሳያስ እሱ እዩ ደሕዝን እዚ ከዓ ካብ ቀደም ተሰሪሕሉ እዩ ከመይ ጌርካ ምስ ህዝቢ ትግራይን ህዝቢ ኤረትራን ተፃልኦ ከመይ ጌርካ እዚ ክልተ ቋንቋ ተጋጭዎን ተጣፍኦን መደብ ሰገይሩሉ ዝነበረ እዩ ዝተመደበ ነገር እዩ ዋዛ ኣይኮነን ስለዚ ነዚ ተመዲቡ ዘሎ ክልተ ቋንቋታት ከዓ ኣብ ትሕቲ ሰማይ ዓሻ ያለን ሎሚ ፈሊጥና ኣለና እግዚኣብሄር ኣሎ ህዝቢ ትግራይ ከዓ ክዕወት እዩ ህዝቢ ትግራይ ክዕወት እዩ ክትርኢኺ ስዕረት ኣብዚ ደርጊ ኣብ እስያስ መቃብሩ ኮይናላ ኢሳያስ ሕጂ ሕጂ ኢሳያስ ክነብር ኢልካ ንሕላ ድሕሰብ ኮይኑ ምሽክን ጥራሕ ህዝቢ ጥፊእኻ ክነብር እየ ንሕላ እትብል ኮንካ ምሽክን ምሽክን እዞም ትድግፉ ንስርዓት ሻዕብያ ፅባሕ ታሪክ ምሳኦም ክቃለስ እዩ ታሪክ ባዕሉ ክቃለሰኩም እዩ ንህዝቢ እንዳጠፍአ እልል ምባል ንህዝቢ እንዳጠፍአ ምሕጓስ ግ ፅባሕ ታሪክ ሓተኩኝ ሰብ እንጀራ ጥራሕ ኣይኮነ ንበልዕ ክሓስብ ክኽእል ኣለዎ ህዝቢ እዩ ዝሃልኽ ዘሎ ህዝቢ እዩ ዝጠፍእ ዘሎ ህዝቢ እዩ ዝዋረድ ዘሎ ንሓንቲ እንስሳ ኣይኮነን ዝኸይድ ዘሎ ኣብ ዓለም እንስሳ ዝኸብረሉ ግዜ ይበፂሒ ዘሎ ሕጂ ከልቢ ዝኸብረሉ ግዜ በፂሒ ከልቢ ድሙ ዝኸብረሉ ከልቢ ኣንኳይ ሰብ ክንርዳእና ግብኦ ዝሓልፍ ዘሎ ሂወት ዝሓልፍ ዘሎ መስዋእቲ ክርዳእና እዩ ዝግብኦ ደም እዩ ዝፈስስ ዘሎ እቲ ዝኸይድ ዘሎ ኣብ መሬቱ ግን ጅግና እዩ ኣብ መሬትካ ሙማት ኣብ መሬትካ መስዋእቲ ምኽፋል እዚ እቲ ሓቂ እዞም ኣላፍ ኣላፍ ኣላፍ ኣላፍ ኣላፍ ዘለዉ ሕጂ ፅባሕ ኣይክረኣዩን እዮም ፅባሕ የለውን ምክንያቱ ህዝባዊ ኩናት እዩ ህዝባዊ ኩናት እዩ ህዝባዊ ኩናት ዘዓግቶ የለን ምዕራፉ ከየብፅሐ ህዝባዊ ኩናት ዓሪፉ ይፈልጥኒ ስለዚ ከምኡ ንረዳእዮ ኣጆኹም ህዝቢ ትግራይ ተመርኪኹ ይፈልጥኒ ሕጂ እውን ኣይክምርክኽን እዩ ዓወት ከዓ ንህዝቢ ትግራይ ክንዲ ዝተኸፍለ ከፈል ዝነጎደ የንጎድ ዝገዓረ ይገዓር እምበር ህዝቢ ትግራይ ዘለኣለም ክነብር እዩ ጠፊኡ ኣይጠፍእን እዩ ዘርእኽ ኣይጠፍእን እዩ ክነብር እዩ ወይ ልኹን ግና ኣብዚ ደም እዚ ትላገፁን ትፃወቱን ናይ እስያስ ደገፍቲ ናይ እስያስ ደገፍቲ ብፍላይ ንስኻትኩም ኣምሓራይ ሓንቲ ዕላማ ኣላቶ ከመይ ጌርካ ነዚ ብዚ ትግርኛ ትድምስሶ እዩ ከመይ ጌርካ ዘርኡ ባህሉ ልምዱ ዓልየቱ ተፈጥሮኡ ከመይ ጌርካ ትድምስሶ ተህስሶ እዩ ንሓንቲ ካሊእ ዕላማ የብሉ ኣምሓራይ ንኤርትራዊ ኣፍጢርዎ ኣይፈልጥን ኣምሓራይ ዝደልያ ዓሰብ ባዕፀ ኣነ ብጣዕሚ ዝገርመኒ ሓደ ሓደ ግዜ ጉሶም እንተ ሓሳቢ ኣይተሓስብ ጥፉእ ጥፉእ ስቆል ሕብሪ ዓይንኹም ደስ ፋንጋስ ወዲ ዛ ሸርሙጣ ወዲ ዛ ቁማል ወዲ ዛዓታ ዓይንኹም ጥፋእ ነጅስ ደም ከልቢ ማሓዮ ህግደፍ ማሓዮ ህግደፍ ኣነ ግን ላዕለኻ ተሃገር ገይረላ ላዕለ ኤርትራ ኮንካ ኣይትፈልጥን ዓይኹም ሕብሪ ዓይንኹም ደስ ኣይበለና እንደይኮነሲ እሱ ይሓይሽ ብህወት ክትነብር ተፈቂድካ ክንደይ ተጋሩ ግን ኣብ ዓዲ ሰግዶ ኣብ እምባ ደርሆ ኣብ ቁሸት ኣብ ጉድጓር ክኣቱ ከለዉ ሪኣ ንኣለኹ ከዓነ ጠርቋሽ ብህወት ሰይድካ ብህወት ሰይድካ ተጋጊና ኢካ ኢልካ ክንገብሮ የነበርና ተጋጊና ኢልካ እዚ ዝረስሐ ስርዓት ግና ትግራዋይ ኣብ ትሕጉር ጉድጓድ ከዓ ንዕኡ ንድሕሪት ኣይንምለስና ሓጂ ኣንታ ፀልኢ ንሕና ፍቅሪ ኢና ክንዝምር ፍቅሪ ኢና ንዝምር ሕጂ በዚ ናይ ቀደም ተገብረ ብኡ እንዳፀብፀብና ይነብርና ህዝቢ ዝሃልኽ ዘሎ እንታ ፓፓጋሎ ደንቆሮ ሰብ ኣብ ፀልኢ ይነብርኒ እዚ ወሪዶ ኣሎ ሽግር መእገቲ ክግበረሉ እዩ ላዓል ታሕትን ዝብል ዘሎ ሰብ ይጠፍእ ዘሎ ሲቪል ይጠፍእ ዘሎ ኣደ ኣትበኪ ዘላ ደንቆሮ ስለዚ ይስማዕ ኣለኹ ዶ ስለዚ ይስማዕ ኣለኹ ዶ እዞም ፋንድያ ናይ ስርዓት ሻዕብያ እዞም ፋንድያ እሞ ከቲ ሃገር ገይሮምላ መሲልካ ዋላ ሓንቲ ስቂኢሎም መሓየ ወዲ መሓየ ዝነበሩ ስኢሎም ንግሆ ንግሆ ልክዕ ከም ቤት ፅሕፈት ኣብ ኣስመራ ኣብ ገለመለ ዝነበሩ እሳቶም እዮም ስኢሎም መሓይዎ ኦኬ ሶሪ ሶሪ ስለዚ ድሓን ክውዳእልካ ክውዳእልካ ድሓን ግዜ ወሲደ ስለዚ እግዚኣብሄር ምስ ህዝቢ ትግራይ እዩ ብጣዕሚ ከምዚ ኢሉ ኣይነብርን እዩ ሰላም ከም ዝመፅእ ፈሊጥና ኣብ ነፍሲ ወከፍ ኣብ ትሕቲ ህዝብና ኣብ ህዝቢ ኣብ መንጎ ህዝቢ ትግራይ ደው ክንብል ይግባአና እዚኣ ዘመሓላልፍኣን ኣንታ ኤርትራዊ ከዓ ኤርትራዊ ኤርትራዊ ነዚ ትገብሮ ዘለካ ቃልሲ ንህዝቢ ትግራይ ዝግበር ዘሎ ብኢሳያስ ኣፈወርቂ ዝግበር ዘሎ ዘይምልከተካ ስለዝኾነ ነፍስኻ ነዲኻ ሕለየላ ኣብ ኩናት ክትሳተፍ ከለካ ኢድካ ንላዕሊ ጌርካ ምስ ህዝቢ ትግራይ ደው ክትብል ነፍሲ ወከፍ ነግረካ ኣለና ንሕና እዚ ኩሉ ቃልሲ ተቃለስና ኣዴኹም ኣይወረድላ እዩ ወዲ ስውእ ከቢሩ ይፈልጥ ከቢሩ ይፈልጥ እዩ ኣደ ስውእ ተኸቢራ ኣይትፈልጥን እያ ስለዚ ንደቂ ኢሳያስ ንምንባር ንስርዓት ህግደፍ ንክነብሩ ዝግበር ዘሎ ሲስተም እስኻ ከዓ ጎራሕ ይኹን እዚ ዘመን እዚ ኣብ ትሕቲ ሰማይ ዓሻ የለን ኣብ ትሕቲ ሰማይ ዓሻ የለን ክትነብር ፈትን ኣብ ዝማዕበለ ዓለም ኮንካ ኣተሓሳስባ ክቅየር ክኽእል ኣለዎ ኣብ ድኳን ፀባ ጥራሕ ገዚእካ ይትምፃእ ካብ ፃዓዱ ኣተሓሳስባ ተለወጥ ተለወጥ ደም ደም ከልቢ ከይትኸውን ኣብ ደይምልከተካ ኩናት ኣይትኽፈት ኤረትራዊ ብሕልፊ ስለዚ ከም ዓረ ኣትዩ ሰብ ተወዲኡ ጥቃል ሓቂ ከመዓልካ ከሞ እዩ ዝኮ ከዝኮ ሴቱሌት ከረመለዋ ቀለበት ቀለበት قلبت مع ري ايه كم ازين وز يعني را اوه حنا ديخي نعاوة قال حكي ايوه اي صورة تجي يسري لها يعني هو خلنا صولت راي نوتنا اوه بكا واي ما قال حوتنا تنا اه حوتنا يا يكبر رو ታማ በቃ ምንም አማራጭ የለ። እግዚአብሔር በዓሉ ፈቂዱ ገይርዎ ወሎ ታማ ክንገብር ዲና ምንም በቃ ምንም ጀስ ጸሎት ምግባር ሞራል ካዘይ መባል እወ ማይ አንተ እየልሽ ንሽቶ ተደናጊፀ ነይረን ብሕዝስ ቀጥ ኢለ ወይለ ካብ እግዚአብሔር ዶ ነገር ነው ኣይትደንግፀ Wah, antum tengkat kita, tengkat kita. Besok wah tidak. Wah حتى نعم. تنقد إلى تفضل إيه، أنا سبق إيه، هل حد حاسوية دخون كيت تصبي حد حد جزي أي جبري تبلي صنح الكلا لا أي أي جبري تبلي. أه. أجد أنقرزي زيد أنقرزي يجبرن ما يبهالن ناتنا كعوته يوم تعودتينا خسارة لا بزوح መስዋዕቲ ክኽፈል እዩ ግን ተዓወት መጨረሽትኡ ናትና እዩ ስለዚ ደስ ተኽኢልና ብፀሎት ንሓግዝ እምበር እዚ ስዑልካ ምስንባብ በቃ ምንም ኣይድልን ኣብ ዘሎ ቃል ሓቂ መርሓባ ስንታ ዓርከ ተዛረብ እስከ ኣስላ ዓርከ ተዛረብ ምክንያቱ ኖ ኖ ኖ ኖ ዋቅዕ እዩ ኸ ዋይ ተሐድስ ኣስመራ ደ ፈንጂ ድዩ ንዓብይ ፍንዳታ እኒኦ ኣብ ኣስመራ ኢሎምዎ ዋ ኣጆ በቃ እም? ሳይ ክብዝ ከምኡ ኢሎሞ ሕዚ ንኣሜሪካ ንኣሜ- ንኣሜሪካ ኤምባሲ ውፅይዎ ሕዚ ዓ- ዓብይ ናብ እና መን እዩ ስሙ ኣጃንስ ፍራንስ ለውፅይዎ መስለኒ እም፣ ሕጉስ ዝኾነ ዝያዳ ክዛረብ እሞኒ ማስተይ ስንታቶ ዓራይ እንታይ ክብለክ ደልየ መስለኪ አ፣ እዚ ህዝቢ ናህና ህዝቢ ትግርኛ ማለት እዩ ትግርኛ ተዛረበ ኣብ ተረዲእኒ ሃይማኖት ሰንከቲቶ ድዮ እወ አ፣ ፅንኩር ኩነታት ሕሊፉ እዩ ዘለናዮ ከዓ ፅንኩር ኩነታት እዩ ሕጂ እንታይ እዩ ኩሉ ሻዕ ኣብቲ ኣብ ገሊኡ እዋናት መሪሕነት ክጋገ ክእል ይኸውን ኣብ ገሊኡ ክስታይ ክኸውን ይኽእል ወለበር ኢዝ ግን እቲ ፅንዓት ኣብ ህዝቢ ዘሎ ግን ኩሉ ሻዕ ኣሎ ኣይውዳእን ሕጂ ፋልተር ክንገብረሉ ንኾነሉ እዋን ኣይኮነን ወይ ከዓኒ ሰከንድ ጌት ንገብረሉ እዋን ኣይኮነን ሕጂ እንታይ እዩ ዝብለካ ምስለካ መብዛሕትኡ ግዜ ታሪክ ዘይፈልጥ ሰብ ታሪክ ማለት እዩ ታሪክ ዘይፈልጥ በዚ ሕጂ እዋን እሞ ዝረብሕን ዘይረብሕን እዩ ክስታይ ዝገብረካ ዘሎ ማለት እዩ ግን ርግእ ክንብል ኣለና ርግእ ኢልካ ከዓኒ ክንሪኦ ዝግባአና ኩነታት እዩ እሺ ሕራይ በቃ እንታይ እዩ ቴንክ ዩ ንዓና ሓድሽ ንኹሉ ንሕና ሓድሽ ኣይኮነን ኣብ ሽሕን ገባርዎ ኣርባዓን ሰለስተን ኣብ ሰብዓታት እዚ ኩሉ ህዝቢ እንታይ እዩ ኮይኑ ግን ናይ ዓዋሉ ፖለቲካ ዝውንንዎ ኣብ ኤርትራ ኣሎ ሓደ ኣብ ኢትዮጵያ ከዓ ኣብዚ እዋን እዚ ብናይ ቄሮ ብናይ ገለ ዝመፀ ፕራይም ሚኒስተር ኣሎ ሕጂ እንታይ እዩ ግን እቲ ቀንዲ እቲ ኮር ቫልዩስ ዘይፈልጥ እየወወ ለባምዋ ንዕወ ፈሊጠ ንዓኸዚ እዮ ተረዲእኒ ዝሓፍተይ ኣዮኺ ስለዚ እንታይ ክብል ደልየ ኣነ ብለክ ኣለኹ ኣንፃር ዝኾነ ዝኾነ ዝኾነ ኣንፃር ዝኾነ ኣተሓሳስባ ይኹን በዚ ዘሎ ህሉ ኩነታት መንእሰያት ትግራይ ይኹኑ መንእሰያት ትግርኛ ተዛርብቲ ዓቕሚ ኣብ ዝረኸበሉ እዋን ነዚ ጉዳይ እዚ ክቐይርዎ እዮም መዓስ ዊዶኖ ግን ከም ዝቕየር ፈልጥ እየ ክቕየር ይኽእል ኩሉ ሰብ ክኣምኖ ዘለዎ እንታይ እዩ ኣብ ህዝብካ እምነት ክህልወካ ኣለዎ ኣብ ታሪክካ ኣብ ገባብካ ማለት እዩ ሎሚ ሜይቢ እቶም ደፋእቲ ሓይልታት ኩሉ ብሎክ ገይሮም ኩሉ ክስታይ ገይሮም እዚ ዘይበሃል ዓወት ጌርና ክብሉ ክእሉ እዮም ዊ ኖ ዋት ደርጊ is ደርጊ ንፈልጦ ኢና እዚ ስርዓት ኣብ ኣዲስ ኣበባ ዘሎ ከዓኒ እንድዒ ንገሊኹም ክስታይ ይኮነኩም እምበር እቲ ሲምፕቶም ንፈልጦ ኢና ኢሳያስ ኣፈወርቂ 27 ዓመት ድሕሪ እቲ ኩናት ናይ ባድመ ቅድሚኡ እውን ንምንታይ ቀትኣለ ከም ዝኾነ ዝኾነ ኤርትራዊ ፈልጦ እዩ from Soweto ለባም ጓል ከመይ ኢኹም ፅቡቅ እወት ኣማበቃ ስንታቲቶ ስንታቲቶ ዲኻ ስንታቲቶ we are strong እኮ ኒ ሕጂ ከምዚ በቃ ሞራልና ዝወደቀ ጌርካ ኢኻ እኮ ትጥብረና ዘላ ኖ ኖ ሞራል ምን ነው ምን ነው እ ሞራል ወደቀ የለን ንብለክ ኣለኹ እንታይ እዩ እዎ ሞት ዘራርባኻስ እዎ እሞ ክስታይ ከም ሰብ ከም ሰብ ዓድና ክተሎ ንሓዝን ኩሉ መን ይኹን መን ይኹን ኣብ ላዕሊ ይኹን ኣብቲ ይኹን ግን ባልና ግን ኣዛርብ እዮ ዶ ኣዛርብ ንምክስታይ ይኮነ ህሎ ህሎ ከይትበል እምበር ሎክ دونك يخانا نو نو نو سمعني نسخة كوني كم زي تشن فلسة مشن آه، تبلو كم إذا نزار بها نو كم يعرف سمعي دلو ما عقنك خم خون خل أو أخاتي دلني تعد ولا كذا اللي خد نو تعودتينا نحن تبرنا سبحة زين دلن خافوا مسيت أتاكو يو we are strong okay ቀለበትዋ ሓሊፍ እዩ ኩሉ ነገር ሓላፊ እዩ ጓል መስገን ፅቡቅ ኣለና ትወዲ እኮ እዞም ግደፍ እዩ ናይ ግደፍ እዩ ትወዲ ምናኸዚ እንታይ ፈሊጥና ኣሎ ወስ ታጣኣቶ ካሊእ ረበቡ ሰላም ሰላም ሰላም ከረመላ ኣለኺ ስለዚ ከም ዝበልኩ ሞራል ንምስባር ልምሮ እዩ በይከዘነ ዘበለ ሰብ የለይ ፈለስቲና ዘለና ቃልሲ እዩ ቅድሚ ሕዚ እውን ኣዴና ቦታትና ሲእና ኢና ብኣየር ግን ኣሸኒፍና ኢና እውን ክነሸንፍ ኢና እትስምዋ እታ ከስማዕካ እና ከዚ ዝጥብረና ተጠበርቲ እውን ኣይኮናይ ብክንደይ ፀባ ዝሓዝብ ሰብ ደንጊፅና ኢና ግን እንታይ ብዙ ወት ድንግፅ ኢኻ ዋ ኩሉ እሱማ ዘሎ እንድዩ ዘሎ እዩ ናይ ግድነት እዩ ግን ካብ መፀግን እንታይ ትገብሮ እዩ ዓንቶ መሃል እውን ብዙሕ ታይስሙ ትኸውን ነይራ ሰማል እቲ ዝሰርሕዎ እውን ይፈልጥዎ ኣብዚኣ ኮይንና እዚ ይወቃዕ እዚ የብል ክንብል እውን ኣይንኽእል እዩ ምክንያቱ ንፈገር እውን የሉ ናይ ሰማል ሓፍተይ በዓልቶም ይፈልጥዎ እዮም በላ ተፃወታት ኣይኽነ ኣብ ታሕቲ ኮይነ ክሰምዐክን እየ እሺ እሺ እሺ ዝሓወ ታንክ ዩ ቃል ሓቂ ዋ ዋ ኣነ ግን ዘይትርድእኒ ሲ ንሳቶም ይፈልጡ እዮም ዝበሃል ዘረባ ይፈልጡ እዮም እናበልኩም ካብ ኣዲስ ኣበባ ተፈናቂልና መፂና ይፈልጡ እዮም እናበልኩም የድና ኣለዉ ይፈልጡ እዮም እናበልኩ ተጥፉና ድዩ ኣይፈልጡን ክንነግሮም እኒአና ወልሓንቲ ሰሎዳ ዝፈልጥዎ ነገር የብሎም እንጂ ያ ማብ ኣቕርብ ኢልካ ሕሹኽ በለም ኖ ኣይ- ይፈልጡ እዮም ኣይትበልና ይፈልጡ እዮም ከምኡ ከለዉ ሲገርመና ኣነ ወልሓንቲ ዝፈልጥዎ ነገር የብሎም ይፈልጡ እዮም ሰሎዳ ሓወይ ይፈልጡ እዮም ሓንቲ ዜሮ ይፈልጡ እንተዝፈልጡ ድማ ከምዚ ኮይና ይነግሮም ደይ ነበርና ኤርትራ ይኸሰለዋ ዝማዕቀፍ ዘሎ ኤርትራ ኤርትራ ሶማልያ ይንፈጥርን ኢሎም ንትግራይ ሶማልያ ገይሮም ኣሎ ኣብ ኣዲስ ኣበባ እንታ ሰብ ዚ ሕማቕ እዩ እንተተባሃለ ኖ ዲሞክራሲ ግዛዕምዛ ኢሎም ይፈልጡ እዮም ዝበሃሉ ኣብቶም ይተውፁ ኣይፈልጡን እቲ ህዝቢ ጠንካራ ይቃለስ ኣሎ ንሶም ግን ሓንቲ ዝፈልጥዎ ነገር የብሎም እሞ ሕዚ ካብ ጉይ ክሳድ መሓዝ ኢለ ሰላም እሞ ሰለዳሓወፀምዐካ እንደ ነረ ገረ ግቡእ ሕዚ ስመራ ድዩ ዝውቃዓስ ኣዲስ ኣበባ ወሲድካ ዲፕሎማት ዝተኣክበሉ ኣዲስ ኣበባ መብራህቲ ምጥፋእ ገለገለ ድሕርና ድርድር ተኣቶም ዓለም ሕጋዊ ትኸውን ግደፉ ግደፉ ትበሃል ሕዚ ትግራይ ስሉ ፋብሪካታት እዩ ዝዝመተለ ሰብ ይመውተሎ ይፈልጡ እዮም ትብለኒ ምንታይ እዮም ዝፈልጡ ወሓንቲ ይፈልጡ እዚኦም ስልጣኖም ጥራሕ ኣብ መቐለ ስለዝመፆም እዮም ፈግፈግ ዝብል ዘለዉ ሓቂካ እንዲኻ ና ብዛናትና ዓይኒ ኢና ንሪኣ ብናቶም ዓይኒ ከዓ ዝርእዎ ነገር ይህሊ ይኸውን ንሕና ዘይንፈልጡ ብናቶም ዓይኒ ማጥኺ ኢልና ኮ የብለካ ኣለኹ ስልሳ ሽሕ ዝበሃል ሰበሰዊ ኢና ሚእቲ ሽሕ ዝበሃል ቁስሊ ቆሲልና ናይዚ ትግራይ ዓወት ኣዲስ ኣባ ርኪቦም ከመፅኦም እዚ ድማ ማውትና ኮ ይብልና ሕግደፍ ዝበሃል ክውቃዕ ኣለዎ እንትብልናዮም ከመይ ናብልና ይመፅ እዮም ኣራዚ ናይ ኦሮሞ ጉዳይ ከምዚ ይኮነ ኣሎ ከምዚ ምንም ክሰምዑና ድዮም ኣብየ ቅድሚ ምምፁ እንዲ ግዲ ህዝቢ ትግራይ ካብ ጎንደር ዝፈናቀል ንበላ ይፈናቀል ኣሎ እንተበልና ወላ ሓንቲ ኣላሮም ክገብሮ ይከኣሉ ተዝፈልጡ ስ እዚ እዩ ኣይፈልጡ እዎ ይርድአኒ እንዲ ዘሎ ተፈናቀለ እዚ ኣብየ ቅድሚ ምምፁ ኣይኮነ ካብ ጎንደር ዚካ ክትለኒ ገረግቡ እዎ ድሓን ሰሎ ካብ ምንታይ ከም ዝተልዓልካ እዚና ፈለጡ ይርድአኒ እውን ስልጣን ለቂቆምሎም መፅኦም እንታይ ደኣ ሙዳ ኣይፈልጡን ዜሮ ይፈልጡን ተጋሩ ንዓቶም ከይትሰምዕዎ ኣይፈልጡን ህዝቢ ትግራይ ጅግና እዩ ይቃለስ ኣሎ እሶም ግን ሕዚ እውን ዝኸድዎ ኣለዉ ምስ ተወዳእና አ፣ በቃ እሶ ክተሓዝ እዮም ድሓን ምክንያቱም ትበልና ግን ዘደራጅ ይሓሸ ኩሉ ይዓፅዎ መድሓወይ ዝተሓዝ የለን እዋ ኣይዞና ዝተሓዝ የለን ሰሎዳ ድሪንክ ዋተር ፕሊዝ እዎ ሓቁ ግን ከዚ ነገር እውን ኣይኮነይ እስ ፌርያ ኣይኮነን ኣይ- ዝግበር ኣየራት ፌርያ ትገብርዎ ኣይኮነን ዘለኹም ኣብዚ ዘሎ ግፍዒ ይበና ካብኩም ትማሊ ስለዘይትፈልጥዎ ኢልኩም ክብሉ እኮ ት- ክብለኩም ለየ ዘለኹ ግን እሳቶም ትሕልሞም ኣዲስ ኣበባ ን- ኢትዮጵያ ንምግዛእ ይደልዮም ትፔልፍ ገናን ገና ይሓስቡላ ኣለዉ ይቆሮ- ይቆርቆሩላ ኣለዉ ህዝቢ ትግራይ ቅድሚ ሕዚ ዋጋ ከፊልና እንደገና ሕዚ ዋጋ ይንኸፍል ስለዚ ህዝቢ ትግራይ ዋጋ ይኸፍል ኣሎ ካሊእ ክልላት ዋጋ ክኸፍል ኣለዎ ሃገር ከም ሃገር ጠጠው ትበል ሚሳይል ኣለዎም እንተኮይኑ ማለት እዩ ኣዲስ ኣበባ ዘሎ ማንሰብ ኣየር ከይወፅእ ከይወቃዕ ተወቃዑት ዝውቃዕ ቦታታት ጨርቃጨርቆም ወሲ- በንቂሮም ውሽ ወሲዶሞ ናትና ናይ ዓድዋ ባህርዳር ዩኒቨርሲቲ ባህርዳር ጨርቃጨርቂ ይውቃዕ እንታይ እዩ እዚ እና ሓደ ሓደ ሰብ ይፈልጡ እዮም እናበልኩም ስቁልካ ዘይኮነ ነገር የተምፁ ሓንተ ይፈልጡ ኣነ ብከምዚ እየ ዝድብል ድሓን ድሓን ድሓን ኣብዚ ሰላም ኩሉ እንተ እዮም። ፋብሪካታት ትግራይ ከቃፅልዎን እዮም ፅባሕ ንጎም ሓራ ኬድና ክንልምን ከም ናይ ቀደም ናብኦም ኬድና ክንሰርሕ እኮ እዩ እዚ እንኳ እንደ ከመይ ገይሩ ይስቆሎም ወሲዶም ድሓደሽ ደሸ የብልዎ ሕዚ ትግራይ ክመውት እዮም ጎንኩም ኣለኹም ንሳኹም እናበሎ ዓይነ ማይክ ሓዞ ኦኬ ኣይኑ ሰሎዳ ሓወይ የናድደካ እዩ ግን እዋ ህድእ እንበል እዋ እ፣ ሓቁ ይኽናደድ ግን እ፣ እም፣ ዓቕሊ ንግበር እዋ ከም ዓቕሊ ዝገብሩ ንሪኢ ኣድላይቲ እያ ትኽክል እ፣ ከዚ እዎ ተውዚ ዘሎ ሰብ ከምኡ ክብል ሓቁ እንድዩ ትማሊ እ፣ ሰሎዳ ንዓና ይእብደና ኢለይ ምስ ኩይኮ ገለ ወዲ መፅኡ ብዙሕ ነገር ተነጋጊርና ኣይትናደዱ ይብለና ነይሩ ሰሎዳ ከዚ ከዓ ይናደድ ኣሎ እዩ እ፣ ዘሎ እዩ ሓደ ሓደ ግዜ ጭብለካ እዩ ግን ዝኾነ ኮይኑ ብትዕግስቲ እ፣ እም፣ ትዕግስቲ ንርአዮ ድሓን እዋ ትክክል ኢኻ ትክክል ኢኻ ትዕግስቲ ግን ኣድላይ እዩ እወ ግን ኣፀፋዊ ምላሽ እንድሕር ብልይ ዝበለ ዘይተዋሂቡ ዓለም እውን ኣይት- ኣይትጥምተካን መልሲ ኣይትበካ ልክዕ ከምቲ ዝበሎ እሳቶም ኩሉ ንብረት እ፣ ዘሎ ኣይኮነን ከተማ ገለ ዝኣክል ከም ዝግብደበሉ እዩ ህዝቢ ፀ- ይጠፍእ ኣሎ ማለት እዩ ኣትሊስት ኣትሊስት ኣራት ኪሎ እ፣ ንምንታይ ዘይህቡ ኣፀፋዊ ምላሽ ክወሃብ ይግባእ ዓለም ሽዑ እያ ትጥምተካ እዎ እንዲኻ ዘለኻ እታ መውቅዒት ከላ እታ መውቅዒት ከላ ድያ እንታይ እዩ ከመይ እዩ እንታይ ይግበር ልንፈልጦ እንታይ ስሙ እውን እ፣ የብልናይ ናይ ወታደር ኣመራርሓ